بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله الفصل الخامس التحذير من إضاعة الصلاة أم كفل درسنا የሚያነሳውም አተሕዚሩ ማስጠንቀቅ ነው የሚለው ምን ኢዳዓት ሰላህ ሰላትን ከማበላሸት لما كان للصلاة هذا الفضل الكبير لصلاة يسلق يهنا فضل سلالو وهذه الفوائد العظيمة እነዚህ ትላልቅ የሆኑ ጥቅሞችም ስላለው ካነ ፈቅዱሃ ሕርማንን ከቢራ ሰላትን ማጣት ትልቅ የሆነ መከልከል ነው መነፈግ ነው አላህ ስብሓንሁ ወተዓላ አንድን ሰው ኸይርን ሲያቅበውና ሲያግድበት ነው ማለት ሰላትን የሚተው ወነቅሰን ታዲሐን ونقصا قدلة منه فادحا أسنواري في الإسلام بأسلم النوس ومن ثم كذهم بمن نسات حذر الله ورسوله صلى الله عليه وسلم الله أن يسلم لك محمد عليه الصلاة والسلام أحسن قوال من إضاعتها صلاة كما بلاش ورتب على ذلك الله سبحانه وتعالى أسكت الوالد بزام ليه عقوبات متنوعة عقوبات قطعتوችን متنوعة የተለያዩ የሆኑ ቅጣቶችን ሰላት የተወሰው ወይም ሰላትን ደግሞ አላግባብ ሰዓቱን የተጫወተበት ሰው እንዲህ እንዲህ ያለ ቅጣት አለው በማለት የተነገሩ ብዙ ማስረጃዎች አሉ ማለት ነው። قال الله تعالى الله سبحانه وتعالى بلوال فويل للمصلين ለሰጋጆች ወየሁላቸው ዛቻ ነው ይሄ አለዚነ ሁም ሰጋጆች ሲባሉ እዚህ ጋር የተፈለጉት ትክክለኛ ሰጋጆች ሳይሆን አለዚነ ሁም እነዚያ እነሱ አን ሰላቲህም ሳሁም ከሰላታቸው ዝንጉ የሆኑ ሰጋጆች ይላል። ከሰላታቸው የሚዘናጉ የሆኑ ሰጋጆችን አላህ ስብሓነሁ ወተዓላ በዚህ አይነት ፈወይሉን ወየፍላቸው ማለት ዝተዋል ወይም ደግሞ ወይል የሚባለው ዋሉም ፊ ጀሀነም ጀሀነም ውስጥ ያለ አንድ ሸለቆ ነው በማለትም ተፈስሯል እና ወይል ለነሱ ሰብቶላቸዋል። ይህ የጀሀነም ሸለቆ ለነሱ ሰብቶላቸዋል። ለእነዚህ ሰላታቸውን በሚዘናጉ ለሆኑ ሰጋጆች በማለትም ተፈስሯል። ለማንኛውም ካባዛ ይቻለው ማለት ነው። በዛም ብንፈስረው በዚህ وقال تعالى الله سبحانه وتعالى هنا بلوال فخلف من بعدهم خلف ከእነሱ በኋላ ክፎች ተተክተዋል ይላል አዳዑ ሰላህ ሰላትን ያበላሹ የሆኑ ወተበዑ ሸሃዋት ስሜታቸውንም የተከተሉ የሆኑ ፈሰውፈ የልቀውነ ገያ እነዚህ ወደፊት ጥፋትን ይገናኛሉ አለ ጥፋትን ይገናኛሉ ኢላ መን ታበ የተመለሰ ሲቀርና ወአመነ ያመነ ወዓሚለ ሷሊሐን መልካምን የሰራ ሲቀር ፈኡላኢክ እነዚያ ደግሞ አምነው መልካም ስራን የሰሩ ከጥፋታቸው ወደ አላህ የተመለሱ የድኹሉነ አልጀነተ ጀነትን ይገባሉ ወላ ዩዝለሙነ ሸይአ ቅንጣትን አይበደሉም ይላል አንዲትንም ነገር አይበደሉም አላህ ስብሓንሁ ወተዓላ ባሮቹ እንደደ የሆነ ጌታ አይደለምና ወቃለ ተዓላ አሁንም አላህ ብሏል ፊ ወስፊ ልሙናፊቂን የሙናፊቆቹን ባህሪ በመግለጽ ውስጥ ማለት ነው ምን ብሏል إن المنافقين نزل منافق يخادعون الله وهو خادعهم الله آه، يفتل لالو نقول قلنا مو الله نو ميشان الجلات تونجي الله نو ميشان قلنا ما تتالي لا يشلون من نسو نقولي الله سبحانه وتعالى السيشان الجلات توالو نو مالك من دنو النسو الله نو تتالي لالو قلو سين نسو نام كس بكس دين أتفال له ተመሳስዬ እኖራለሁ የመሳሰሉ ነገሮችን አቅደው ሲንቀሳቀሱ ወመከሩ ወመከረ አላህ ወላሁ ኸይሩ ልማኪሪን እነሱ ከንቱ የሆነ ሴራቸውን በሚያደርጉበት ጊዜ ይህንን ከንቱ ሴራቸውን አላህ ስብሓንሁ ወተዓላ ይመልስባቸዋል ማለት ነው ባላሰቡበት ይሄ ነው መክር የተባለው የአላህ መክር የእነሱን ሴራ መመለሱ ማለት ነው ኢነ ልሙናፊቂነ ዩኻዲዑን አላህ ወሁወ ኻዲዑሁም እንዴት ነው ኻዲዑሁም የተባለው ከተባለ እነሱ ያንን የተለያየ የሆነን ጥፋት እየሰሩ ማታለል ነው የሚፈልጉት። አላህ ደግሞ እያታለላቸው ነው እነሱ አያውቁም እንጂ ማለት ነው። ይሄ በዱንያ የተሰጣቸው እድሜ ግድብ ውስን የሆነ ነው። ይህንን የተወሰነ እድሜያቸውን በከንቱ በዚህ አይነት አላህ ስብሐነ ወተዓላ እንዲያሳልፉ ማድረጉ ይሄ ራሱ ትልቅ የሆነ እነሱ እሸውዳለሁ ብለው መሸወዳቸውን የሚያሳይ ነው ማለት ነው። ከንቱዎች ናቸው። ወሁወ ኻዲዑሁም ወኢዛ ቃሙ ኢለ ወደ ሰላትም በቆሙ ጊዜ ሲቆም ሰላህ ተብሎ ነው የሚቆመው ሲቀጠል ወኢዛ ቃሙ ኢላ ሰላት ቃሙ ኩሳላ ወደ ሰላትም በቆሙ ጊዜ ስልቹ ሲሆኑ ይቆማሉ ዩራኡነ ናስ ሰዎችም እንዲያዩዋቸው የሰዎችን እይታ ይፈልጋሉ ወላ የዝኩሩን አላህ ኢላ ቀሊላ አላህን ጥቂትን እንጂ አያወሱም ይላል وقال عن أهل النار ሰላሳ ሰዎችም አላህ ስብሓነሁ ወተዓላ ሲናገር ወቀድ ሱኢሉ በእርግጥም ተጠይቀው እንዲህ እንዳሉ ነው ቁርአን ላይ አላህ ይነገራል። ማ ሰለከኩም ፊ ሰቀር እዚህ ሰቀር የሚባለው የጀሀነም ክፍል ውስጥ ምንድን ነው የከተታችሁ ይባላሉ ቃሉ ብለው ይላሉ ለም ነኩ ሚነል ሙሰሊን ከሰጋጆች አልነበርንም ወለም ነኩ ኑጥዕሙ ልምስኪን ምስኪኖችን የምንመግብ አልነበረም وكنا نخوض مع الخائضين كزبارات يانجا أبرا انزبارك نبرم وكنا نكذب بيوم الدين با يوم الدين بجزاء كان دمو با مرمرا كان بزا كان إن سبب بالنبر بقيامة كان يعني قيامة آي متام من عمني مساسة لنظروش النجر نبرم حتى أتانا اليقين እርግጠኛ የሆነው ሞት እስከመጣን ድረስ በዚህ አይነት ስንወላውል ቆይተን ነው በዚህ አይነት ትልቅ ክስረት የከሰርነውና የደረሰብን ይላሉ وقال تعالى أهنم الله سبحانه وتعالى بلوال وإذا قيل لهم اركعوا لا يركعون እነዚህን የጀሃነም ሰዎች ማለት ነው وإذا قيل لهم اركعوا ለነሱ ሩኩዕ አድርጉ በተባሉ ጊዜ لا يركعون ሩኩዕ አያደርጉም በማለት ይናገራል አይ ኢዛ ኡሚሩ ቢሰላት ላ ዩሰሉን። ይሄ ማለት ኢዛ ቂለ ለሁም እርካዑ ማለት አላህ ስብሓነሁ ወተዓላ ብዙ ቦታ ላይ ሰላትን በጣም አሳሳቢ በሆነው ጎኑ ያነሳዋል። ለምሳሌ እስጁዱ ይላል። እስጁዱ ማለት ስገዱ ለማለት ነው እንጂ ስጁድ ብቻ አድርጉ አይደለም። ስጁድ ብቻ አይደለም ዒባዳ፣ ሙሉ ሰላቱ ነው ማለት። እርካዑ ይላል ቁርአን ላይ። እርካዑ ሲባል ርኩዕ አድርጉ ነው። ነገር ግን የተፈለገው ምንድነው? ሰላት ስገዱ ነው። ለምን ያለ ርኩዕ ሰላቱ የለም። ሩኩዕ ሳያደርግ አንድ ሰው ሰላት ቢሰግድ ባጢል ነው የሚሆነው። ለምን? ሩክን ነውና ሩክን ነውና የሰላቱ ትላልቅ ከሚባሉ ማዕዘናት ማዕዘናቶቹ አንዱ ሩኩዕ ነው። ሩኩዕ ከተባለ ሰላት የለም። ሩኩዕ ማለት ጎንበስ ብሎ ጉልበቱን የሚይዝበት የሰላት ክፍል ማለት ነው። አንዳንዴ ሰላት በሩኩዕ ይገለጻል፣ አንዳንዴ በቅያም ይገለጻል። ወቁሙ ሊላሂ ቃኒቲን ይሄ ቅያም يا صلاة وانا كفل سلهونه بقيام عندنا بيجلد عندنا دي بسجود يجلد صلاة ثلاث كفل سلهونه وفي صحيح بصحيح وس يلا البخاري وس يلا حديثنا هنا منا يعني النبي صلى الله عليه وسلم كان بيحسن عليه الصلاة والسلام أنه رأى في المنام استشوب منام أيون يعني نبي صلى الله عليه وسلم هل مدمو وحينو ልክ እንደተቀሩት ነቢያት ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም ልጃቸውን በመናም ነው ያዩት። ኢኒ አራ ፊል መናሚ አኒ አዝባሑክ፣ እኔ በመናሜ ውስጥ አያለሁ ታርድህ። ያንተን እንግዲህ ማረድ አላህ ስብሓነሁ ወተዓላ ፈልጎ ሲያዘኝ ተመልክቻለሁ። ስለዚህ ፈአንፈንظር ማዛ ተራ ምን ትለኛለህ ብለው አልሙሂም የነቢያቶቹ ህልም ሁሉ ምንድነው ከአላህ የሆነ ነው። ለምን ሸይጣን አይጠጋቸውምና የኛ እስከሆነ የኛ ቅልቅል ነው። አንዴ ከአላህ ሊሆን ይችላል፣ አንዴ ደግሞ ከሸይጣን ሊሆን ይችላል ማለት ስለዚህም ነው መጥፎ መጥፎ ላይ አንድ ሰው የሆነ መጥፎ ህልም ቢያይ አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ ወደ ግራው በኩል ሶስቴ ከፍ ብሎ ያየበትን ጎን ተገልብጦ በሌላ ጎን መተኛት ይወደዳል ማለት ነው። ሸይጣን እንዳይጫወትበት ደግሞ ባስተቻለበትና እየተመላለሰ ካስቸገረው ተነስቶ ውሎ አድርጎ ሰግዶ እየተኛ ሸይጣን አይጠቀም አነሁ ረአ ፊል መናም በመናም አዩ ነቢያችን አለይሂ ሰላቱ ወሰላም አነሁ እሳቸው مر على رجل مضطجع በአንድ በተጋደመ ሰው ሲያልፉ ነው ያዩት وإذا آخر ሌላ ደግሞ قائم عليه بصخرة ሌላ ሰው ወይም ሌላ አካል አጠገቡ ቆሟል። ከዚህ ከሙጠጅዑ ከተጋደመው ሰው ጎን ማለት ነው። ቢሰኽረቲን በቋጥኝ ቆሟል። በቋጥኝ ቆሟል ማለት ቋጥኝ ይዞ ቆሟል። وإذا هو يهوي بالصخرة لرأسه النبي صلى الله عليه وسلم ሲያዩ እንዴት ነው ያዩት? وإذا هو እሱ يهوي ይፈልጋል ቢሰኽረቲ በዚህ ትልቅ ቋጥኝ ሊራእሲሂ ለዛ ለተጋደመው ሰውዬ ጭንቅላት ፈየስለጉ ረእሰሁ ራሱን ይከሰክሰዋል አው ደግሞ ራሱን ይጨፈልቀዋል ፈየተደህደሁ ልሐጀር ድንጋዩም ይከባለላል ሃሁና ወደዚህ ፈየትበዑ ልሐጀራ ድንጋዩን ይከተልና እንዴት ያለ ነገር ነው! አንዱ ተኝቷል፣ አንዱ ቆሟል። የቆመው ድንጋይ ይዟል። ወደ ተኛው ሰው በድንጋዩ ይለቅ በድንጋዩ ይለቅበትና ጭንቅላቱን ይመታዋል ማለት ጭንቅላቱን መቶት ጭንቅላቱ ተከስክሶ ባለበት ድንጋዩ ሲንደባለል ድንጋዩን ሊያመጣ ይሄዳል። ይሄ መሲው ፈየተደህደሁ ልሐጀር ድንጋዩ ይንተባለላል። ወደዚህ ፈየትበዑ ልሐጀራ ድንጋዩን ይከተላል። ፈየእኹዙሁ ይወስደዋልም። ፈላ የርጅዑ ኢለይህ ወደ እሱ ተመልሶ አይመጣም ሐታ የሲሐ ረእሱሁ ከማ ካን ጭንቅላቱ እንደነበረ ጤናማ እስከሚሆን ድረስ ወደ ያንን ድንጋዩን ይዞ ስለሚመጣ የዚህ ሰው ጭንቅላት ጤና ነው። ثم يعود عليه ከዛ ይመለስበታል فيفعل به በሱ ላይ ይሰራበታል مثل ما فعل المرة الأولى መጀመሪያ እንደሰራ ይከሰክሰዋል ጭንቅላቱን ከዛ በኋላ ድንጋዩን ከባለላል ድንጋዩን ሊያመጣ ሲሄድ ሰውየው ጭንቅላቱ ጤና ይሆናል በዚህ አይነት እንግዲህ ያሰቃየዋል فسأل النبي صلى الله عليه وسلم عنه የሄዱት በመናማቸው ይዘዋቸው የሄዱት ማን ነበረ? ጅብሪልና ሚካኤል የሚባሉት ማን ኢስራፊል ሚካኤል ነው ሚስራኤል ሚካኤል የሚባሉት ሁለቱ መላእኮች ናቸው አልሙሂም ሪያድ ሳሊሕን ላይ ከዚህ በፊት አሳልፈናል ይህን ሐዲስ النبي صلى الله عليه وسلم سبحان الله ما هذا سبحان الله ምንድን ነው ይሄ ምንድን ነው እንደዚህ የሚያሰቃዩት ይህን ሰው ፈቂለ ተባሉ ኢነሁ ረጁሉ ملائكته نجرات يهكو سامن هذا يأخذ القرآن قرآن يزل يتوسن القرآن كرق فيرفضه كزيه أن القرآن يتوونا وينام عن الصلاة المكتوبة وينام يتنيل عن الصلاة المكتوبة قديتا كهونو صلاة تتنيل صبح الله الله سنجري آه وي ملو لملو عايسة قد ويدمو من هذا القبل በስነ ስርዓቱ ሰዓቱን ጠብቆ አይሰግድም ማለት በዚህ አይነት የሚቀጣው ይሄ ነው ነው ይሄ እንግዲህ ፊ ዓለም አልበርዘኽ ያለ ቅጣት ነው የሚሆነው ለምን ፈዩፍዓሉ ቢሂ ኢላ የውም ልቅያማ ነው እዛ ሐዲስ ላይ ማለት እስከ ቅያማ ቀን ድረስ እንደዚህ ይሰራበታል ነው ስለዚህም እስከዛ ድረስ ያለ ቆይታ ነው ከዛስ ከዛ በኋላ ይታሐከምበታል ወይ ዘላለሙን ጀሀነም ይሆናል ወይ ደግሞ ሰላቱን ሙሉ ለሙሉ ካልተወና ዝም ብሎ የመሳነፍ አይነት ነገር ከሆነ የዚህ አይነቱ በሰራው በሆነ ወንጀል ተቀጥቶ አላህ ከጀሀነም ከጫፉ ወላ ከጭሱ አላህ ይጠብቀን። የጀሀነም ቅጣት ማለት ከባድ ነገር ነው። إنها ترمي بشرر كالقصر كأنه ከአነሁ ጅማላቱን ሱፍር ይህ ዳልቻ የሆነ ግመሎች ነው የሚመስለው ነው የሚለው ከጀሃነም የሚፈናጠረው ፍንጣሪ ማለት ነው መልኩ። አማ ክብደቱና ትላልቅነቱ ደግሞ ፍንጣሪ የተባለው ራሱ ከልቃስረ ነው የሚለው ግንብ ግንብ የሚያህል ፍንጣሪ ነው የሚፈናጠረው ከጀሃነም ውስጥ እንጂ የሆነ ትናንሽ የሆኑ ፍንጣሪዎች አይደለም ማለት ነው። ቢላህ ጀሃነም ከባድ ነገር ነው በጣም ኢነሁ ረጁሉ ያእኹዙ ልቁርአና ለማንኛውም ይኸው እንግዲህ ይህንን ሶላት ሙሉ ለሙሉ የሚተወው ሰው እሱ ካፍር ኩፍራን አክበር ነው የሚባለው። ጀሀነሙ ዘውታሪ ነው ነው የሚሉት። እኛ አይደለም የምናሐክመው፣ ቁርአንና ሐዲስ ነው የሚፈርደው ማለት ነው። እና ይመጣል እሱ አሁን የምንቀራው ነው የሚሆነው። የዛሬ ቅራአታችን እሱ ነው። ሁለተኛ ደግሞ ሰላቱ ምን የሚያደርግ ነው? ወይ ያለ ሰዓቱ የሚያዘገይ የሆነ ሰው ነው ወይ እንደዚህ። የዚህ አይነቱ ደግሞ በአጠፋው ጥፋት ሰላቱን ሙሉ ለሙሉ ያልተበ ሙሉ ለሙሉ ያልተበ የዚህ አይነቱ ባጠፋው ያክል ይቀጣል። አላህ ይጠብቀን። ያ وأخبر النبي صلى الله عليه وسلم النبي صلى الله عليه وسلم تناقر أن أن من لم يحافظ على هذه الصلوات بالنزي صلاة الشلي يما يتبابك فليس له نور لسو برهان لله ولا برهان لسو من ما سرجان لله ولا نجاه نجاة يلوم بلوال يوم القيامة يكيام ويحشر يكسكس اللم بلوات مع أئمة الكفر ككفر كان دنيا مري ورشقة مع فرعون كفرعون وهامان كهامان وقارون كقارون وأبي ابن خلف كأبي ابن خلف أعوذ بالله فاتقوا الله الله نسروا شيخ وأقيموا الصلاة صلاة تشوفون بس في كل وحافظوا عليها في أوقاتها وكتوان دموت تبابكو ولا دي سي في ولا من تي في እንዳትሉ ማለት وحافظوا عليها في اوقاتها በወቅቷ ጠብቃችሁ صلاه سجن وأدبوا أولادكم عليها ልጆቻችሁን ስርዓት አስይዙ عليها بصلاه لي فإن النبي صلى الله عليه وسلم أمركم ነቢያችሁ عليه الصلاة والسلام هلنا من بلو እሙሩ አውላደኩም ልጆቻችሁን እዘዙ በማለት ቢሰላት በሰላት ወሁም አብናኡ ሰብዕ ስኒን እነሱ የሰባት አመት ልጆች ሆነው ወድሪቡሁም ዐለይሃ ገረፍ አርጓቸው ዐለይሃ በሰላት ላይ ወሁም አብናኡ ዐሽሪን እነሱ የአስር ዓመት ልጆች ሆነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። አስር ዓመት እንግዲህ ሲሞላው አንድ ልጅ ምን ይደረጋል ማለት ሰላት ለምን አልሰገድኩም እየተባለ ቆንጠጥ ገረፍ ይደረጋል። ያው አንስቶ ማፍረጥ ሳይሆን ማለት ነው። فمن منكم راعى هذه الأمانة التي حملها إياه رسول الله صلى الله عليه وسلم فمن منكم ከእናንተ ውስጥ ማን ነው ራዓ የተጠባበቀ هذه الأمانة እችን አማና የተጠባበቀ ማን ነው التي حملها إياه رسول الله የአላህ መልእክተኛ عليه الصلاة والسلام ያሸከሙትን አማና ከእናንተ ውስጥ ማን ነው እየተጠባበቀ ይላሉ። ሱብሓነላህ እንኳን አይደለም እንደዚህ ቤተሰቡን ምናምን ይቅርና ሰውየው ራሱንም ነው በአሁኑ ጊዜ እኮ የቸገረው ማለት ራሱን በሰዓት ጠብቆ መስጊድ መመላለስ፣ ሰዓት ጠብቆ ማለት ነው ሰዓት ሳይወጣ መስገድ፣ እንቅልፍን ማሸነፍ ወይም ደግሞ የተለያዩ ዛዛታዎችን፣ ወሬዎችን ምናምን ሰላት ሰዓት ላይ ሲደርስ መቁረጥ እንዲህ ያለው የከበደበት ዘመን ላይ ነው የደረስነው ማለት ነው። ጥሩ ሰው የሚባለው ሱብሂ የሚሰግደው ወይ ወደ አቦሃ አካባቢ ነው ወይ ደግሞ እንትን ላይ ነው ማለት ነው። ፀሐይ ጥሩ የሚባለው ያኛው ደግሞ በሌላ ነገር አለ። እሱ ደግሞ ተነስቶ ወይ ከዙህር ጋር ተፈልቀዋል አንድ ላይ አብሶ ጀናባ የሆኑ ሰዎች ደግሞ ሲሆኑ በጣም ተራ ተራ አጃኢብ አጃኢብን ነው የምታየው ማለት ነው። እንዴት እንደሚያደርጉት ማለት ነው። ሰላቱ ሰላቱ ላይ እንዴት እንደሚጫወቱበት ናዑዙ ቢላህ። አልሙሂም አንድ ሰው ጀናባ ቢሆን ወዲያውኑ መታጠቡ ለራሱም እኮ ለሰውነቱም እኮ ያ ነው እኮ ተገቢ የሚሆን ከሰው እኮ ተራ መውጣት እኮ ነው። አንድ ሰው ጀናባ ሲሆን ራሱ ይቀሳል። ያንን መገላገል ነው። ያንን ተገላገለ ከራሱ ላይ ቀለለው ሐታ እንደው አይወደድም በጀናባ መቆየት ኢነ ልመላኢከተ ላ ተድኹሉ በይተን ፊህ ጁኑብ ጀናባ ይገባ ያለበት ቤት መላይኮችም አይገቡም ይላል ሐዲስ ላይ መስጂድ ውስጥ ይተኙ ነበር ሰሓቦች ጀናባ ሲሆኑ ወጥተው ውዱእ ያደርጉ ነበር ከዛ በኋላ ነው ተመልሰው መስጊድ የሚተኙት እንጂ ጀናባ ሆኖ መስጊድ አይተኙም ነበር ይላል ሐዲስ ላይ ስለዚህም إيه دمو جنابة يزو بيجا انسانو ميدرق فما بالك به يا أخي أكثر الناس عن هذا غافلون أبيها أكثر الناس أبزهن يوسوتشي عن هذا سلزك الزهك أونا تاعهن كتناجرنا غافلون زنقوين أتشو لكنهم نجرقين إلى أموالهم ولقن زباتشو وحطام الدنيا ودى دنيا حطام تناتشو لما يا دنيا شي آه، የዱንያ ነገር ወደዛ ደግሞ ስናያቸው ሙንተቢሁን ነቃ ያሉ ናቸው። አሁን ለምሳሌ እንበልና በአስር ሰዓት ስፖርት የሚኖርበት ስፖርት ነው እንግዲህ ምንም የሚከፈለው ነገር የለም። ምንም የሚከፈለው ነገር የለም። እንደውም ከፍሎ የሚማረው ሊሆን ይችላል ወይ ከፍሮ ከፍሎ የሚሰራበት ቤት ሊሆን ይችላል። ቢኖርበት ቀጥሮ ነው የሚነሳው አንድ ቀጥሮ ይነሳል። በአያስነሱ ቤተሰቦች ምን ነካችሁ ይላቸዋል። ምን ነካችሁ? ወይ ትምህርት ቢኖርበት ነው ወይ ደግሞ የሆነ ስራ ቢኖርበት ወይ የሆነ እንደው መንገድ የሚሄድ ቢሆን ለምንድን ነው የማታስነሱኝ? አቅል የላችሁም እንዴ? እኔ እንኳን ብረሳ፣ እኔ እንኳን እንደዚህ ባረግ እንደዚህ ይላል ማለት ነው። እማ ሰላት ሲሆን እነሱ ምንድን ነው የሚሉት? ሰላት ሲሆን ነው ደክሞታል ቢተኛ ሰላት ሆኖ ለሰላት ቢበል እና ለሌላው ጊዜ አሁን ተኝተ አሁን ይቀሰቅሱሃል። በዱንያ ነገር ከሆነ አሁን ተኝተ ከሆነ እንደዚህ እያንገላጀህ ምናምን አይተው በጣም አስክር ሆን ቀልፎ አይተው ከትንሽ ደቂቃ ፍራይ የስሀሩን ለይላ ሌሊቱን ይቆያሉ ወነሃራ ቀኑንም يسهرون الليل والنهار لتنمية هذا المال يسهرون الليل ሌሊቱን ሳይተኙ ነው የሚቆዩት ወነሃራ ቀኑንም እንደዛው ሊተንሚየት ሀዘ ልማል ይህንን ገንዘብ ተንሚያ ለማድረግ መንከባከብና ለማብዛት ማለት ነው። ثم يدعونه سبحان الله ከዛ ይተውታል ሊመን የሪሱሁ ሚን ባዕድህም ከእነሱ ኋላ ለሚወርሰው ትተውት ይሄዳሉ። ተከትሏቸው አይሄድም። ይሄ የሰበሰቡት ማለት ነው። ሌሊትም ያላስተኛቸው ልክ እንደ ካንሰር እያስነሳቸው የበጠበጣቸው ይሄ እንቅልፍ እንቅልፉን እኮ ገንዘቡ እኮ ሰውየው እንደዚህ ነው። አክሰሩ ናሲ أكثر الناس فكرة وأكثر الناس هما وغما أصحاب الأموال الذين ليس عندهم ኢማን ወላ ወላ ወላ የተለያየ ኢማን ምናምን የሌላቸው እነዚህ የገንዘብ ሰዎች ከሰው ሁላ በጣም የሚጨናነቁ እነሱ ናቸው። ደሃው ይቻላል ያው የለኝም ብሎ ስለሚያስብ ኢማም ከሌለ እንቅልፉን ይዞ ዝም ብሎ ብቻ ድንጋይም ተንተርሶ ይተኛል። ይሄ የምታዩት ጎዳና ላይ የምታዩት ፋጀር እንደሚሰራው ማለት ነው። ጎርፍ እየመጣ ከጎን ያልፋል፣ እሱ የለም ተኝቷል። ይሄ ነው ምን ስለሌለው ይሄ ዱንያ ስለሌለው ብዙ የሚያስጨንቀው ነገር የለም የሚያስጨንቀው ነገር የለም ከመሆኑም ጋር ይሄ ደግሞ ምንድነው ገና ቀና ብሎ የሆነ ማየት ሲጀምር ገና አይኑን መግለጽ ሲጀምር በጣም ብዙ የሚያጨናንቁት ነገር ስላለ የሚያጨናንቀውን ነገር ገና አይኑን ከገለጠ ጀምሮ ይጨናነቃል። የፈለገ ድሀ ቢሆን እኮ አይተውም። ይሄ የዱንያው ደግሞ ይሄ ሑቡና መጨናነቁ ማለት ነው። ያው እንቅልፍ አይከለክለውም እንደ ሀብታሙ ማለት ነው። ዞሮ ዞሮ ልክ ሲነሳ ምንድን ነው የሚያደርገው? ጨነቀ ስለሚለው የአንዱን ገንዘብ ይመነጥፋል። የአንዱን እንደዚህ የአንዱን ማወክ ነው ማጭበርበር ነው ምን ማድረግ ነው። እንደዚህ እያደረገ ብቻ ራሱን ያዝናናል። ይሄኛው ማለት ያኛው ደግሞ ሀብታሙ የሆነ እንደሆን እሷን ሲያስብ ነው የሚያድረው ሌሊቱን ሙሉ ማለት ነው። ገንዘብ አጠፉት፣ እነዛ የቀጠርኳቸው ማናጀሮች ሰሩልኝ እንዲህ እያለ እንግዲህ ሳይተኛ ለብዙ ሰዓታት እችን ነው እያሰበ የሚያድረው ማለት ነው። ናውዝ ቢላህ ስንት ሀብታሞች አሉ በስድስት ሰዓት በስምንት ሰዓት ብር ከፍተው የሚወጡ ማለት ነው። ምንም እንደው ከጭንቀት የተነሳ ማለት ነው። ዝም ብሎ ከመጨናነቅ የተነሳ ይሄ ሁሉ የሚመጣው ያ ከሰላት ላይ ከመሳነፍና ከተለያየ የአኸራ ጉዳይ ላይ ዝንጉ ከመሆን አሁን እንግዲህ እንደዚህ እንቅልፍ አጥቶለታል ይውላችሁ በሀብቱ የተነሳ ደም ግፊት የለውም። የተለያየ ነገር ማለት ነው። ይጨምራል፣ ይጨምራል፣ ይጨምራል፣ ይጨምራል። እንደውም አንዳንዱ ምንም ትንሽ ነገር ነው እንጂ የሚቀምሰው አትብላ፣ እንትን አትብላ፣ እንትን አትብላ፣ እንትን አትብላ፣ እንትን አትብላ፣ እንካ አትንካ። አላህ እንካ ብሎታል፣ እንዳትነካው ዝም ብለህ ሰው ሲበላ ታያለህ። ወተት ሲለሱ ወተት እንዳትነካ ተብሏል። እንዳትነካ የደረሰበት እንዳትደርስ፣ ስጋ እንዳትነካ፣ ማር እንዳትነካ እንዳለ ዱንያ ላይ ያለውን ትላልቅ ነገር ይገድበዋል። ሲል ነገር ብቻ እንደ ህፃን እየበጠጠ ይኖራል። በሽታ የተባለ ባጠቃላይ እሱ ጋር ነው። በምን የተነሳ ነው ይሄ መጨናነቅ ማለት በጣም መጨነቅ ስለ ዱኒያ በጣም መጨነቅ። ከዛ እንደዚህ ይለፋለት ማለት ነው። ሲያጠፉት የእሱን ገንዘብ እንግዲህ በጣም የሚሰማው እሱ ነው። ሌሎች ልጆች ውስጥ ምናምን እነዚህ ትናንሾቹ ፍንዳታዎቹ እነሱ ይጫወቱበታል እኮ በእሱ ገንዘብ እንደፈለጉ ነው የሚያደርጉት፣ እንደፈለጉ ነው የሚያደርጉት። ሰውየው ጥምጣም ተገዛለታል። ከዛ በኋላ ጥምጣም ሲገዛለት የራሱን ቡትቷን ጥምጣም እዚህ ጋር አድርጎ አዲሱን ጥምጣም ጫማውን ወለወለበት አሉ። ምንድነው ሲባል ይሄኛው ለራሴ ልጅ የገዛሁት አለ። እችኛዋ ሰው ስላመጣት ቀለል አለች ይባላል። ልክ እንደዚህ የለፋበት ሰውና ያለፋበት አለ። በዚህም በዱንያም ማለት የለፋበት ሰው ትኩረት አለው ለዱንያ እንዳይጠፋበት። አሁን ምን ያደርጋል? በጣም በቃ ከትንሹ ጀምሮ ሊስትሮ ሰጥቶ አባትየው ሀምሳ ሳንቲም መልስ ይጠብቃል። የለፋበት ሰውዬ ማለት ያኛው ያኛው የሆነ ቦታ ይሄድና ያስተናገደው የሆነ አስተናጋጅ ካለ አንተ ይህ አስተናጋጅ አይመችም ብሎ የቤቱን ቤት ኪራይ ይመስላል የሚሰጠው ማለት ነው ወይ ለምንድን ነው እንደዚህ እስራፍ የሚያደርገው ያለፋበት ልጅዮ ማለት ታዲያ የዚህ የልጆቹም የምኑም ተደምሮ የሚመጣ ማን ነው ሀሳቡ ሳሂቡ ዱንያው ጋር ያ አኺ መጨናነቅ ነው። እረፍት የለም፣ እረፍት የለም። ከዚህ በኋላ አሁን እንግዲህ የተፈለገ እንደዚህ ታሞለት እንደዚህ እንቅልፍ አጥቶለት እንደዚህ ተቸግሮለት የሰበሰበው ይሄ ሁሉ በሽታ ሰብስቦለት የመጣው ይሄ ዱንያ ثم يدعونه ተተውት لمن يرثه ለሚወርሰው ሰው بعده من بعدهم ከዛ በኋላ ከነሱ لا لم ሰው ትተውት ይሄዳሉ ነዑዙ ቢላህ وهم غافلون أن نسوا زنقوينا الشويلة لعن أولادهم الذين كالجوت تشو إن يكونون قرة عين لهم في الدنيا والآخرة إذا صلحوا بالسفاقل الرؤ بدنيا بآخرا يعينوا تشو ما رفع لهم يميشلوا لجوتشن إن الزهن لجوتش كما استقدم منهم كتلاجك هنا بعبارة لكما التناكر زنقوينا الشويلة الله يثبتك يا الله قال النبي صلى الله عليه وسلم النبي صلى الله عليه وسلم بلغ إذا مات الإنسان عند سبب موت انقطع عمله انقطع عنه عمله سراوت السكوار طال إلا من ثلاثة كسوست سكة سوست نجر سكة مال إلا من صدقة جارية قد يهون الصدقة سكة قد يهون الصدقة مالت مسكين مسكين مسكين مسكين مسكين مسكين مسكين مسكين مسكين የተለያዩ የውሃ ቧንቧዎችን ማውጣት የመሰለ መንገዶችን ማሰራት የመሰለ ለዘላቂነት ሊጠቅሙ የሚችሉ ማለት ነው። እነዚህ ሰደቃ ጃሪያ ናቸው። አው ዒልሚ ዩንተፋዑ ብሂ ወይ ደግሞ ዒልምን እውቀት ዩንተፋዑ ብህ በሱ የሚጠቃቀሙበት የሆነን እውቀት አውርሶ የሄደ ሰው ካልሆነ በስተቀር ስራው ይቋረጣል። ሁሉም ሰው አንደኛው ሰደቃ ጃሪያ ያለው ሰው ያኛው ይሄድለታል። እሱ ሞቶ ያው እሱ ያሰራው ሰዎች በጣም ሰዎች በጣም የሚቸገሩበትን መንገድ አስወጥቶ እንደሆን ወይም ደግሞ ሰዎች የሚቸገሩበትን የውሃ ሁኔታ አመቻችቶላቸው ሞቶ እንደሆን ያ የውሃ ነገር እስካልተቋረጠ ድረስ መንገዱ እስካልተቋረጠ ነገር እስካልተቋረጠ ድረስ በሱ ይሄዳል ወደ አኸራ ማለት ነው። አጅሩ ይቀጥልለታል። ሁለተኛ ማን ነው? ዒልሙ የንተፈ ቢሂ ነው እውቀት ነው የሚጠቃቀሙበት። እውቀት አስተማር እሱ ያስተማረው ሰው ደግሞ ማስተማር ቀጠለ። ያ ሰው ሞተ። የመጀመሪያው ሞተ። እሱ ያስተማረው ሰው ያስተምራል። ከዛ በኋላ የደረሰው ደረሳ የደረሰው ደረሳ የደረሰው ደረሳ እየተተካካ ማለት ነው። ሼክ እየተተካካ ይሄዳል። የመጀመሪያው ሰው መጀመሪያ ያስቀራው ሰው በዛ ቦታ ላይ ተጽዕኖ የፈጠረውና የመጀመሪያው አስቀሪ እሱ ከሞተ ከስንት ዘመንም ድረስ አጅሩ እንደቀጠለ ነው። ምኑ እስካልተቋረጠ زهج علمه قال تقرب أولا رين صالح يدعو له ويدم صالح يهون لج الله تفق دعاء من هذا القلة كهنا بلوا لجي سيبال من تاريا يسول لج بيقوي مسوا مثل بلو لبال السلام عليه بيقوي مسوا مثل ከዛ በኋላ ከመስዋ መት በኋላ ተቋረጠ ማለት بلو ብሎ ሊባል من ግን ምን أولا አወለድን صالح يدعو له ሲባል ልጅ የልጅ ልጅ የልጅ ልጅ ልጅ የልጅ ልጅ ልጅ ልጅ እያለ ይቀጥላል። እነዚህ ሁሉ የእሱ ልጆች ናቸው። ሷሊሕ ቢሆኑለት እነዚህ የልጅ ልጆቹ ለአያቶቼ እያለ ዱዓ ማድረጉ አይቀርም። ያ ታች ያለው ማለት ነው። ስለዚህ ከስንት ዓመትም በኋላ ይህ ሰው ሞቶ ምን ያደርጋል ማለት ነው። በብዙ የሚቆጠር አመታቶች አልፎ በሺ የሚቆጠር አመታቶች አልፈው ምን ይመጣል? የእሱ ኸይር ስራው ይቀጥላል። በምን የተነሳ በሷሊሕ በሆኑ ልጆቹ የተነሳ ሷሊሕ በሆኑ ልጆቹ የተነሳ ሱብሓነላህ አፈላ ተኻፉን አዩሃ ልሙስሊሙነ ሚን ሀዚህ መስኡልያ ከዚህ መስኡልያ አትፈሩም ወይ እናንተ ሙስሊሞች ሆይ አፈላ ተኻፉን አን የኩነ ዕቃቡኩም ዓላ ተርኪ ተርቢየት አውላዲኩም አን የኩኑ ሚን አልዓቂነ ለኩም ጀዛአን ዊፋቃ አፈላ ተኻፉነ አትፈሩም ወይ አን የኩነ ዕቃቡኩም ቅጣታችሁ መሆኑን አላ ተርኪ ተርቢየት አውላዲኩም ልጆቻችሁን በትክክለኛ ማኖ ተርቢያ ማድረግን በመተዋችሁ ሰበብ አየኩኑ መሆናቸውን አትፈሩም ወይ ሚነል ዓቂነ ለኩም ለእናንተ ማለት ነው ሐቃችሁን የማይጠብቁ ግፈኞች አድርጎ አላህ ስብሓንሁ ወተዓላ መጨረሻ እንዳይቀጣችሁ አትፈሩም ወይ እሺ ሚነል ዓቂነ ለኩም ጀዛአን ዊፋቃ ጀዛአን ምንዳ ሲሆን وفاقا የገጠመ የሆነ ማለት ነው። ለስህተታችሁ መጀመሪያ ለሰራችሁ ስህተት የገጠመ የሆነ ምንዳ ሲሆን አላህ እንደዚህ ቢገለብጥባችሁና ቢያቀምሳችሁ በራሳችሁ ልጆች ማለት ነው። ይህንን አትፈሩም ወይ? ኢነመ ላ ዩራዒ ሐቅ አላህ ፊ ተርቢየቲ አውላዲሂ በልጆቹ ማለት ነው تربية በማድረግ የአላህን سبحانه وتعالى ሐቅ የማይጠብቅ يوشك ይቀርባል ألا يراعوا حق الله فيه የአላህን ሐቅ እነሱም ላይጠብቁ ፊህ በሱ ኢዛ ኢዛ ከቢራ እሱ ትልቅ በሆነ ጊዜና ወማተ በሞተ ጊዜ በሸመገለ ጊዜ በሞተ ጊዜ የእሱን ሐቅ አይጠብቁለትም። ይሄ ይታወቅ በልጅነት እነሱን ዲን ያልያዘ ስርዓት ያልያዘ አባት እሱ በሸመገለ ጊዜ የእሱን ይጠብቃሉ ማለት ዘበት ነው። ከሾህ ዛፍ ላይ ወይን ለመልቀም መሞከር ነው። አንድ የሆነ ተክል ስንተክለው ፍሬውን ገና ከልጅነቱ ነው አይደለም እንዴ የምናስበው። ዛፉን ስንተክለው ፍሬው ምን ሊሆን እንደሚችል የወደፊቱን የሚያውቀው አላህ ነገር ግን ምን ሊሆን እንደሚችል እናስባለን። ሊደርቅም ይችላል እሱ ጥሩም ነገር ተክለን ማለት ነው። ነገር ግን አብዛኛው ጊዜ ጥሩን ነገር የተከለ ሰው አቮካዶ ተክለው አንድ ሰው ማንጎ ነገር ተክሎ የሆነ የሚጎመዝዝ እና በጣም የሚመርዝ የሆነ ሌላ አይቶት የማያውቅ ነገር ይመጣል ብሎ አያስብም። ይመጣል ብሎ የሚያስበው ምንድን ነው? ይሄ የተከለው ተክሎት የሚንከባከበው ምናምን ከሆነ አላህ ያደርስለታል። አላህ ያደርስበታል። የልፋቱን አይከለክለውም። በመካከል ደግሞ ሙሲባ መጥቶ ምን ሊያደርገው ይችላል? ተንከባክቦት ሙሲባ መጥቶ ሊያጠፋው ይችላል። ልጅም እንደዚህ አንድ ሰው በጥሩ ተንከባክቦ አላህ ከወሰነበት ሊበላሽም ይችላል። አላህ ከወሰነበት። ነገር ግን አብዛኛው ግን ሙጀረቡ የሚታየው ምንድነው? አንድ ሰው ለልጆቹ በልጅነታቸው ፈለፋና ካሳደገ ልክ የትኛውም ሰው አብዛኛው ሰው ይጠፋበታል። እንዴት ተክሎ አልምቶ ይጠፋበታል። እንደ አብዛኛው ሰው ላ ያለመውን እኮ ያገኛል። ልክ እንደዚሁ ይህም የሰራውን በልጆቹ ላይ የሰራውን የሆነን ተርቢያ ጥሩ የሆነ አስተዳደግ አያውቀውም ማለት ነው። فعليكم أيها المسلمون እናንተ ሙስሊሞች አደራችሁን አንቱ ረቡ አውላደኩም ልጆቻችሁን ተርቢያ ማድረግ ላይ መኮትኮት ላይ ማዳሙ ነሽአን ገና ታዳጊ እስከሆኑ ድረስ ኮትኩቷቸው የተቀበሉነ አላ መሐበት ሶላህ የተቀበሉነ ማለት የሚቀበሉ የሆኑ ታዳጊ እስከሆኑ ድረስ አላ መሐበት ሶላት ሰላትን በመውደድ ላይ ምን አድርጓቸው ነው ተርቢያ አድርጓቸው ኮትኩቷቸው ሰላትን በመውደድ ላይ ወመሐበት ልሑዱር ኢለል መሳጅድ ወደ መስጂዶች ሑዱርን ወይም መገኘትን እንዲወዱ አድርጋችሁ ኮትኩቷቸው መስጊድ ሲመጡ አንተ ምን ብትሰራ መስጊድ ሄድክ ደግሞ ማለቱ ይቅር ነው ተገልብጦ እኮ ነው ነገሩ። የሰፈር ልጆች እንኳን ይዘውት መስጊድ ቢመጣ ምን ይላል አባትየው? አሁን አንተ መስጊድ መስጊድ ደግሞ ምን ልትሰራ ሄድክ? ጭራሽ መስጊድ ምን ሆኖ መጥፎ ቦታ ሆኖ ማለት ነው። አዑዙ ቢላህ። አልፈስሉ ሳዲስ ስድስተኛው ክፍል ሁክሙ ታሪክ ሶላህ ሶላትን የሰወሰው ሁክም ይላል። ይኸው እንግዲህ ይመጣላችሁ ተርኩ ሶላቲ ሶላትን መተው የንቀሲሙ ይከፈላል ኢላ ቅስመይኒ ወደ ሁለት አሐዱሁማ የመጀመሪያው ይህ ነው አን የኩነ ማዕ ጀህዲ ውጁቢሃ ዋጅብነቷን ከመቻድ ጋር ዋጅብ አይደለም ይላል አንድ አያችሁ አይደል ዋጅብ አይደለም ብሎ ምን አያደርግም አይሰግም فهذا ይህ ኩፍሩ ቢላ ሸክን ያለምንም ጥርጥር ኩፍር ነው لأن جحد وجوب الصلاة المفروضة ግዴታ የሆነችውን ሰላት ዋጅብነቷን መካድ ኩፍሩን ኩፍር ነው لتكذيبه الله አላህን ስላስዋሸ ورسوله መልእክተኛውን ዓለይሂ ሰላቱ ወሰላም ስላስዋሸ ወልሙእሚኒን ሙእሚኖችን ኢጅማዓቸውን ስለከዳ ስላስዋሸ وقد قال الله تعالى الله سبحانه وتعالى برقطن بلوال لكو قرآن لك ومن يشاقق الرسول من بعد ما تبين له الهدى أنه من قد كتقلت الله وهلا من ملك تنياون يخالف ምን يقول لك انا ሰው ይወላስ ተነገረው اللي እንዴ من መንገድ حديث درس قران درس ويتبع ميكة الجو غير سبيل المؤمنين كمؤمنان من قد وجي علل يمؤمن مش من قد هي أصول الفقه ذي من آمن ستة من إلى لذي هي ويتبع غير سبيل المؤمنين يميلون ላተጅተሚ ኡመቲ ዓላ ضላለቲን የሚለው እንዲሁም ደግሞ ፈኢን ተናዛዕቱም የሚለው እነዚህ ሁላ የኢጅማዕ ማስረጃዎች ናቸው ይላሉ። የኢጅማዕ ማስረጃዎች ናቸው። ወየተቢዕ ገይረ ሰቢል ልሙእሚኒን ከምእመናን መንገድ ውጭ ወጥቶ የሙእሚኖች ኢጅማዕ ያለበታል ሙስሊሞች ኢጅማዕ ያለበት ያንን ካልፎ ያንን ካልፎ ሌላም መንገድ የሚከተል ሰው ንወሊህ እናስወድደዋለን ማተወላ የወደደውን እንዳሻህ ብለን እንግዲህ የምናዞረዋለን ወይም ደግሞ ንወሊህ እናዞረዋለን ማተወላ ወደ ዞረበት ወኑስሊህ ወኑስሊህ እናስገባዋለን ጀሀነመ ጀሀነምን ወሳአት መሲራ ጀሀነም የአንድ ሰው መጨረሻ መርጊያ መሆኗ ምንኛ ከፋ ይላል አልሙሂም እዚህ የቁርአን አንቀጽ ላይ ይኸውላችሁ እንግዲህ መልእክተኛው መካለፍ ምን እንደሆነ ነው የሚያሳየው ኩፍር ወመን ዩሻቂቅ ረሱል ምን ባዕድ ማ ተበየነ ለሁ ልሁዳ እናው ነገር ከተገለጸለት በኋላ ነቢ ስ ሰለም ዋጅብ ነው ያሉትን ነገር አይ የሚል ከሆነ አንድ ሰው ምንድን ነው ካፍር አብቅቶለታል فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما أنت يفردكون اسكال تقبلوا بس راح مؤمن أيضا لله أكفرت على القرآن خير إلا إذا كان جاحد الوجوب إلا سكر النقل إذا كان جاحد الوجوب واجبنة يتعدو كهنا سكر لكونه حديث عهد بإسلام በእስልምና ማለት ነው አዲስ ዘመን ከመሆኑ የተነሳ ካልሆነ በስተቀር ይላል። አዲስ ዘመን ማለት ወደ ዲን ልእስላም ከመምጣቱ ገና አዲሱ ሆኖ ከኩፍር ወደ ኢስላም የመጣው ትላንት ከትላንት ወዲያ ነው። የዚህ አይነቱ ሰው ከሆነ ግን ምን ይኖረዋል? ያው ጅህልና አለበት፣ አያውቅም። ስለዚህ ስለማያውቅ ይህኛውን አንተ ካፊር አይባልም ማለት ነው። ፈዩምኪን ይመቻል አን የኩነ ጃሂለን ቢልሑክሚ ሑክሙን ላያቅ ይመቻል። የዚህ አይነቱ ሰው ማለት ገና ሰለምቴ ምናምን ከሆነ ፈላ የክፍሩ አይከፍርም ሐታ ዩበየነ ለሁ ልአምር ነገሩ እስከሚገለጥለት ድረስ ምን ይባላል? ከአሁን በኋላ ይህን እንዳትደግሞ ይሄ የኩፍር ቃል ነው ይባላል። ተነግሮ ከዛ በኋላ ደገመው። አሁንስ እንትን አይደለም እኮ የሆነ የማይፈለጥ አለት አይደለም ኩፍር ማለት ሰውየው ሲናገረው እዛው ነው የሚገባው። ثم ከዛ إن عاند بعد ذلك ይላል إن عاند ተሞገተ بعد ذلك ከዚህ በኋላ ከተገለጠለት በኋላ ሞገተ ሞገደኛ ሆነ ከፈራ ይከፍራል አሳኒ ሁለተኛ ያው እንግዲህ ይሄ ቢሰግድም ነው የሚከፍረው ልብ በሉ ትናንትና እንደዚህ አንስተናል ሰላት ዋጅብ አይደለም የሚል ሰው ቢሰግድም ይከፍራል እየሰገደ እዚህ መጥቶ ኢማም ነኝ ሊል ይችላል ተነሳና ምን አለ ብዙ አትጨነቁበት አለ ዋጅብ አይደለም ሰላቱን ዋጅቡን እኮ ነው ዙሁሩን አሱኑን ማለት ነው ካፊር ነው ከሱ ጀርባ መስገድ ባጢል ነው። የሰገደም ሰው ካለ ደግሞ መስገድ ዋጅብ ነው። ከሱ ጀርባ የሰገደውን ሰላት በአጠቃላይ ደግሞ መስገድ አለበት። ያው በካፊር ስላፈረ ማለት ነው። አሳኒ ሁለተኛ አን የኩነ ተርኩ ሰላቲ ሰላትን መተው ግን አልሐምዱሊላህ እስካሁን እንደዚህ የሚል አልገጠመንም። አን ተርኩ ሰላቲ ሰላትን መተው ሊሆን ነው። እንዴት ከሰለን በስልቹነት ወተሃውነን ያው ወተሃውነን ያው ሰውየው እየተዳከመ ማለት مع الإقرار بالوجوب ዋጅብነቱን ከማረጋገጥ የአብዛኛው ሰው ችግር ይሄ የአብዛኛው ሰው ሁለተኛው ላይ ነው ያለው ነውዝ ቢላህ فهذا አንዳንዱማ እንደው ልብስ የተነጅሷል የሚል አለ። ህፃን ማለት ነው እንግዲህ ያስበው። ሱብሃንአላህ ፈመን ዩሂን ላሁ ፈማ ለሁ ሚን ሙክሪም አላህ ያዘቀጠውን ማንም አንሺ የለውም ይላል ቁርአን። አንድ ሰው ትልቅ ሆኖ ሳለ እንደ ህፃን ልጅ እንደው ሽንት ያመለጠኝ ሲል በጣም አያሳዝንም? በጣም ትልቅ የሆነ ሰው እንደ ህፃን ልጅ ልብስ የተነጅሷል ምናምን ስነቧል ይኮ እኔ ወላሁ አለም እንደው እኔ ራሴ መስከ ከማቅበት ጀምሮ ልብሴ ተነጅሶ አይቻላል። ሰው እንዴት ጤነኛ ሆኖ ልብሱ እንዴት ይነጅስ? ልብሱ ላይ ይሻላል አለ ሰው ጤነኛ ሆኖ አቅሉ እያለ ወይ ካለቀቀ በስተቀር ማለት ነው አቅሉ ይህ ፍጹም ነው ተስዊር የሌለው ነገር በአእምሮ እንደው ለመሳል ራሱ የሚከብድ ነገር ልብስ የተነጅሷል የሚለው ማለት ነው። መስጊድ ወይ እና ምናምን እንደዚህ መንገድ ላይ ትይዘዋል። መስጊድ ላይ ልብስ የተነጀሱ አንድ ሰው ሰላት እንኳ ቢተው እንደው ልብሱን ዝም ብሎ ሲሸና ልብሱ ላይ እንጠባጠባል። ይህ እንስሳ መሆን አይደለም። ፈሃዛ ይህ ዩድዓ ኢለይሃ ወደ ሰላት ይጠራል አሉ። እንግዲህ ሁላችሁ <clears throat> ወዩእመሩ ቢሃ ሰላት ስገድ ይታዘዛል። ያው እንግዲህ የሆኑ ጀማዓዎች መጥተው በየብሎክ ውስጥ ከሚዞሩ አይጠበቅም ማለት ነው። ሰላት ስገድ ማለት አንድ ሰው ቤት ውስጥ ያለውን ሰው እህቱ ሊሆን ይችላል፣ እናቱ ሊሆን ይችላል። ሰላት ስገዱ ብሎ መጮህ አለበት። ስገዱ በወጣ በገባ ቁጥር ማለት ድክመት እንዳለ ካወቀ ቤት ውስጥ ስገዱ ስገዱ ስገዱ። ምግብ ሲያቀርቡለት መጀመሪያ ሰላት ሰግዳችኋል። ከበድ ማድረግ ያስፈልጋል። ወኢን ሰላ አሁን እንግዲህ የዚህ አይነቱ ሰው ሶላት ታሁን ያለበት እንደዚህ የሚዳከም ሰው ምን ይደረጋል? ወደ ሶላት ስገድ ተብሎ ይጠራል፣ ይታዘዛል። ፈኢን ሶላ ከሰገደ ፈዛከ በቃ ያው ሰገደ፣ በቃ ጥሩ ነው። ወኢን እስተመራ ዐላ ተርኪሃ በመተው ላይ ግን ለዘለቄታው ከቀጠለበት ፈቀድ እክተለፈ ልዑለማኡ ፊህ ዑለማዎቹ በእርግጥም ተካልፈዋል በሱ ጉዳይ ላይ ፈሚንሁም መን ቃል ይኸውላችሁ እንግዲህ ይሄ የዕልም ቦታ ስለሆነ ዘርዘር አድርገ ግን እኛ በአጭሩ ራጅሑን ነው የምናስቀምጠው። የትኛውም ቦታ ላይ በላጭ የሆነና ተበላጭ ንግግር ካለ አንድ ሰው ዳዕዋ ሲያደርግ ራጅሑን ነው እየረጀሐ የሚሰጠው ራጅሑን ነው የሚያስቀምጠው ሰዎችን ላለማዋል። ከሚንሁም ከነሱ ውስጥ ምናልባት የምናመጣው ያንን ኺላፉን ምናምን የምናመጣው ሌላ በተቃራኒ ጎን የሚገነዘብ ሰው ካለ ያንን ለመመለስ ወይም ደግሞ ሌላ ተጓዳኝ የሆኑ ችግሮችን ለመፍታት ስላፍን ልንጠቅስ እንችላለን። ፈሚንሁም መን ቃል ከእነሱ ውስጥ ያለ አለ ከዑለማዎቹ ይሆናል ይህ ሰው ኢነሁ የክፉር ወዩቅተሉ ኩፍረን ይከፍራል፣ በካፊርነቱ ይገደላል የሚል የዑለማዎች አቋም አለ። ወላ ዩሰላ ዐለይህ ከዛ በኋላ ከተገደለ በኋላ ይላሉ። ይሄ የሚፈጸመው ማን ነው? በሙስሊም አሚር ነው። አሚር ባለበት ሀገር ማለት ነው እንጂ ዝም ብሎ አንድ ሰው ራሱ ይህንን ሸርዑን አቋቁማለሁ ብሎ ቢነሳ ሁለተኛ ቀን እሱ ይገደላል። ከዛ በኋላ የእሱ ዘሮች እነዛኛዎቹን እንደዚህ እያለ ዝም ብሎ መጨረስ ነው እንጂ ሸሪዓ አይቆምም ማለት ነው። በዚህ አይነት ሸሪዓ እንደዚህ ያሉ ሕዱዶችን ለማቆም የግድ ምን ያስፈልጋል? መሪ ያስፈልጋል። መሪ ባለበት ማለት ነው የተፈለገ ይኸው ነቢ ስላ ስለም በነበሩበት ሁኔታ አቡበክር ዑመር፣ ዑስማን ሲኖሩ የዛ ጊዜ ሀዶች ቆመዋል። ዚና ያደረገ ሰው እንደዚህ ሁሉም የሰከረውም ምን ያለው የተገረፈውም የተገደለውም ተገሏል። ኢነሁ የክፍሩ እሱ ይከፍራል ወዩቅተሉ ካፊረን አሉ ይውላችሁ ካፊር ሲሆን ይገደልና ወላ ዩሰላ ዐለይህ ወላ ዩድፈኑ መዐል ሙስሊሚን አይሰገድበትም ከሙስሊሞች ላይ አይቀበርም የት ሊቀበር መዘጋጃ ይቀበራል ለምን የሚቀበረው ከተባለ በህይወት ያሉ ሙስሊሞችን የእሱ ሽታው እንዳይበጠብጥ ሱብሃንአላህ እንደዚህ ያረቀውት ማን የሆነ ውሻ አርገውታል ዑለማዎቹ የሆነ ቦታ ላይ ይቆፈርና ይቀበራል እዛ ቤተ ክርስቲያንም እንዲወሰድ አይደረግም እሱ እንትንም አይደለም ማነው ነሳራም አይደለም ቤተ ክርስቲያን እንዳይሄድ አይሁዶቹ መቃብር እንዳይቀበር የሁድ አይደለም ስለዚህ ምን ይደረጋል የሆነ ሌላ ቦታ ይፈለግለትና ካሊ ቦታ ሙስሊሞችስ ሙስሊም አይደለም ነው የሚሉት። ይታጠባል ወይ ጀናዛው? አይታጠብም። ይከፈናል? አይከፈንም። በሞተበት ልብስ አይሰገድበትም። ሱብሃንአላህ። ይወሰድና የሆነ ቦታ ላይ ጉድጓድ ይቆፈራል፣ ይከተታል እንዳይረብሽ ሽታው። ይሄ ወደሊሉ ቀውሊ ሃኡላ የነዚህ ዑለማዎች ንግግር ደሊል ሚነል ቁርአን ከቁርአን ቀውሉ ላህ አዘ ወጀል የአላህ ስብሓንሁ ወተዓላ ንግግር ነው አኒል ሙሽሪኪን ስለ ሙሽኮቹ ሲናገር የተናገረው ምን ይላል ስለ ሙሽኮቹ ፈኢንታቡ ከተመለሱ ከሽርካቸው አያችሁ ንግግሩ ወአቃሙ ሰላተ ሰላትንም ካቋቋሙ አያችሁ ሰላትንም ካቋቋሙ ወአተው ዘካተ ዘካንም ከሰጡ ፈኢኽዋንኩም ፊዲን በዲን ወንድም ሆነዋል እነሱ ከእናንተ ጋር አየነው ونفصل الآيات لقوم يعلمون لم يتصوت أن تتصن بزي هينة النابرة الرالات فعندنا الآن أهنا يزن جملة شرطية نسفر مسفرتاوية هنا تعرفتنا قرني اللتو الشرط فيها الصوت يعلو مسفرتوش من ثلاثة أمور كسوس قرنا وكان الجواب أمرا واحدا نقروا دمو عندنا ملسي اللت يزي يا مسفرتو ملس عندنا እናየዋለን መልሱ መስፈርቱም እንደሆነ ተሸርጡ ለወል የመጀመሪያው ሸርጡ ምንድነው ከኢንታቡ ይላል ከተመለሱ ከኩፍራቸው ከሽርካቸው ይላል አንድ ሁለተኛው ወአቃሙ ሰላተ ሰላትን ካቋቋሙ ይላል ሶስተኛስ ወአተው ዘካተ ዘካን ከሰጡ ይላል ኩሉ ሀዳ ይሄ ሁሉ ምንድነው ሸርጥ ነው ለመዳናቸው ማለት እመል ጀዋብ መልሱ ላይ ደግሞ ሄዶ ምንድነው ከእኽዋኑኩም ፊዲን እነሱ ከተመለሱ ሰላትን ካቋቋሙ ዘካን ከሰጡ በዲን ወንድሞቻችሁ ናቸው ነው አሁን እንግዲህ በዲን ወንድሞቻችሁ ናቸው የሚለው መልስ ለማን ነው የተዘጋጀው ማለት ነው? ለተመለሱት ሰላትን ላቋቋሙትና ምን ይላል ቀጥሎ ዘካን ከሰጡ وهو واحد ስለዚህ መልሱ ምንድነው አንድ ነው ማለት ነው ጀዋቡ ጀዋብ الشرط የዚህ የመስፈርቱ ጀዋብ والقاعده እንደ መርህ ደግሞ أنه إذا رتب شيء على شرط واحد أو متعدد በአንድ የሆነ መስፈርት በሆነ ነገር ላይ ወይ ደግሞ ብዙ መስፈርት ተጠቅሶ የሆነ ነገር ይሄ ተከትሎ ይመጣል ከተባለ ፈኢነል ጀዋበ መልስ ሆኖ ለመስፈርቱ የመጣው ነገር ላ የቲሙ ኢላ ኢዛ ተመ ሽሩጥ ወይም ኢዛ ተመ ሸርጥ መስፈርቱ ከተሟላ እንጂ ምኑ አይሟላ ማለት ነው። ጀዋቡ አይሟላ፣ መልሱ አይሟላ። ከሁና እዚህ ላይ አሁን እዚህ ቦታ ላይ እሽተረጠ አላሁ ዐዘ ወጀል ሊሱቡቲ ልኡኹወቲ ፊዲን በዲን ወንድማማችነት እንዲገኝ ማለት ነው። ከኛ ጋር እነዚህ ኩፍር ላይ ያሉት ሽርክ ላይ ያሉ ሰዎች በዲን ወንድማማችነት እንዲያገኙ አላህ ስብሓነሁ ወተዓላ ምን እንሸርጦባቸዋል? ሰላሰተ ሽሩጥ ሶስት መስፈርት አንደኛ التوبة من الشرك كشرك من ملثا الثاني إقامة الصلاة صلاة مع قواقوام صوستنيا إيتاء الزكاة زكاة مستة إذا تخلف واحد من هذه الثلاث كالنذي صوست نجرت عنده كقرة من هو معلم لم يوجد الجواب من سؤال تقني الذي هو الأخوة في الدين بدين وندما ما በዲን ወንድማማችነት የሚጠፋው መቼ ነው? ቢድዓ ተፈጠረ ይጠፋል? አንድ ሰው ቢድዓ ሰራ ወንድማማችነት ይጠፋል? ማዕሲያ ሰራ ሌላ ወንጀል አይጠፋም። ወንድማማችነት በወንጀል አይጠፋም፣ መለስተኛ በሆነ ወንጀል ማለት እና ደግሞ በቢድዓ አይጠፋም። ቢድዓው ምን እስካልሆነ ሙገለዝ ሆኖ ሙከፊር እስካልሆነ እስከሚያከፍር ድረስ ልክ ማክፈር ደረጃ ሲደርስ ቢድዓው የሽርክ ወይ የኩፍር ቢድዓ ሲሆን ማለት ነው። ከብዶ ለምሳሌ ከአላህ ውጭ መለመን ቢድዓ አንድ ሰው ቢጀምር የሆነን ቀብር ያመልካል። ሙስሊም ነው ሰውየው፣ አስሉ ቤተሰቦቹ ሙስሊም ናቸው። ቀብር መማፀን ጀመር። አዳርሱኝ አቃርቡኝ እያለ ወደ ቀብር ይሄዳል። ወይ ደግሞ ይህንን ባላ ምናምን ተሸክሞ ዚያራ እያለ ይሄድ። ምንድን ነው ዚያራ? ምን ሊሰራ ነው እዛ መሄደው? ቀብር ነው። እዚህ ቀብር የለም ለአኸራ ማስታወስ ከሆነ ማለት አይደለም። እሱ የፈለገው ምንድን ነው? ዚያራ ሽርክያ ሽርካዊውን ነው የፈለገው። እዛ ወይ ዱንያ አልሳካ ብሎኛል ለባኮ ብሎ ሊለምን ነው ቀብር ሄዶ ማለት ወይ ደግሞ ልጆች አጥቻለሁ ልጅ ስጡኝ ሊል ቀብር ላይ ሄዶ ማለት ወይ ወደ አላህ አቃርቡኝ ማዕሲያ በዝቶብኛል ወይ ደግሞ ከአላህ አስታርቁኝ ሊል የሚሄደው ማለት ነው። እዚህ ጊዜ ምንድን ነው የሚሆነው? ይሄ ቢድዓው አክፋሪ ደረጃ ነው የሚደርሰው። ያከፍረዋል ይህንን ሰው ማለት ኩፍር ነው። ቢድዓው ታዲያ እዚህ ደረጃ እስካልደረሰ ድረስ ከበታች ያለው ከዚህ በታች ያለው ለምሳሌ ከሰላት በኋላ ዱዓ ያደርጋል ቢድዓ ነው። ከሰላት በኋላ በጀማዓ ዱዓ ማድረግ የተለያዩ መስጂዶች ላይ እንዳለው ቢድዓ ነው። ዚክር በጀማዓ እንደዚህ ተሰብስቦ ላኢላሃ ኢለላህ ላኢላሃ ኢለላህ ወደ አመሻሹ ላይ አሁን በዚህ በረመዳኑ ማለት ነው በረመዳኑ አመሻሹ ላይ ይባላል። አንዳንድ መስጊዶች ቢድዓ ነው። ሰላት አለ ነቢ እናወርዳለን ብሎ ተሰብስቦ አላሁመ ሰሊ እያለ የሌላውንም የሌላውንም የዘፈኑንም የምኑንም እየከተተ እንዲህ እንዲህ የሚወዛወዛል ቢድዓ ነው። ግን ምን ላይ አይደርስም? ምን ላይ አይደርስም? ኩፍር ደረጃ አይደርስም። ይሄ ኩፍር ደረጃ ያልደረሰው ቢድዓ ውስጥ ውስጡ የሚናገሩት ነገር ካለ አክፋሪ ነገር በእርግጥ በመሀል በመሀል በሰላት አለ ነቢዩ መሀል የአላህ መልክተኛ እጄን ያዙኝ የመሰለ ወይ ደግሞ አውጡኝ አትርፉኝ ብሎ እሳቸውን መለመን ካለው ቅድም ያልነው ውስጥ ገባ። የት ሄደ? ኩፍሩ ደረጃ ማለት ነው። እየከበደ ነው የሚሄደው። ይሄ የሌለውና ዝም ብሎ ብቻ ሰላት አለ ነቢ ያወርዳል። ሌላ ሌላ ነገር አይልም፣ ግን በጀማዓ ነው የሚለው። ዚክሩን በጀማዓ ነው የሚለው። ይሄ ምንድነው? ቢድዓ ነው። እዛ ኩፍር ደረጃ ያደርሳል ወይ አያደርስ? ቢድዓው ሙኻፈፍ ይባል፣ ወደታች ዝቅ ያለ ነው። ይሄኛው ወንድማማችነትን ያሳጣል ወይ ከተባለ አያሳጣም። አያሳጣም። ለምን ደግሞ አያሳጣም? አላህን ስላሚል ቁርአን ላይ ወኢን ጣኢፈታኒ ሚነል ሙእሚኒነ ቀተተሉ ፈአስሊሑ በይነሁም ከሙእሚኖች ሁለት ጀማዎች ቢጋደሉ ይላል። ቢጋደሉ ሲባል ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሙስሊም አንድ ሙስሊም መግደሉ ምንድን ነው ያሉት? مسلم مسلم ما قال من ياكل ابدا كفر ولا من؟ من اين كفر؟ من اين كفر؟ تنش تنش تنش كفر كدين ما يسود سلازي كتلالق وانجلوش كميبالو من ميمدم كفر سبال قتال المسلمين كفر وسباب المسلمين فسوق وقتاله كفر ይህን ሐዲስ ነው የፈለጉት። ወቂታሉሁ ኩፍሩን ሙስሊም መጋደል ኩፍር ነው ብለው ነቢ ስ ሰለም ሲሉ ከኢስላም የሚያስወጣው አይደለም የፈለጉት። ከኩፍር በታች የሚባል ኩፍር አለ፣ ሌላ ዝቅ ያለ ማለት ነው። ስለዚህም እነዚህ ሰዎች አሁን ቢድዓ የሚሰሩ ሰዎች እንደዚህ ያለው ነው፣ ዝቅ ያለው ነው ማለት አላህ ስብሓነሁ ወተዓላ ይህንን ኩፍር ብሎ ጠርቶታል። ምኑን ቂታሉ። ነገር ግን እነዚህን እየተጋደሉ ያሉ ሰዎች ምን ብሎ ጠርቷቸው ቁርአን ላይ ሙእሚኖች ወይም ጣይፈታኒ ሚነል ሙእሚኒና ይቅተተል ስለዚህም ከዚህ የምንረዳው ምንድን ነው? ከዚህ የምንረዳው ቢድዓ ቢሰሩ የሆኑ ሰዎች ያ ሐደል ቢድዓው ማለት ነው ኩፍር እስካልደረሰ ድረስ ቢጋደሉ ነቢዩ ሰለላሁ ዐለይሂ ወሰለም ኩፍር ብለው የጠሩት ይሄ ትንሹ ኩፍር እዚህ ቦታ ላይ መጋደል ትንሽ ኩፍር ነው። ከኢስላም ማያስወጣ ማለት ከኢስላም ማያስወጣ ትንሹ ኩፍር ማለት ለምንድን ነው ትንሹ ኩፍር የተባለ ኩፍር ለምን ከተባለ የካፊሮች ስራ ነው የካፊሮች ስራ ነው ለማለት እርስ በራስ መጋደል ማለት የካፊሮች ስራ ነው ለማለት ነው ኩፍር ነው የተባለ አልሙሂም አልሙሂም አሁን ዋና የተነሳንበት ምንድን ነው በእህዋ ዲንያ ወይም ዲናዊ የሆነ ወንድማማችነት የለንም ማለት አንድን ሰው ምን ብለሃል ማለት ነው በሌላ ቋንቋ ማለት ነው ምን ብለሃል እንደማለት ከስራሃል አንተ ከአንድ ሰው ጋር እኔ በሱ ጋር የዲን ወንድማማችነት የለኝም ብሎ ሲል አንድ ሰው ያን ሰው ምን እያደረገ ነው? እያከፈረ ነው። ልብ በሉ። ለምን በዲን ወንድማማችነት ሙሉ ለሙሉ የሚያበቃው መቼ ነው? ሙሉ ለሙሉ የሚያበቃው ኩፍር ሲመጣ ኩፍር ሲመጣ ወይ ትልቁ ሽርክ ወይ ትልቁ ኩፍር ሲመጣ ማለት ነው። ከዛ ውጭ ያለው። ይሄ ኩፍርም ሆኖ ዱነል ኩፍር የሆነው ትናንሽ ኩፍር ሽርክ ብለን ደግሞ ትናንሽ ሽርኮች አሉ። ለምሳሌ ከአላህ ውጪ መማለን የመሰለ ማለት ነው። ሰውየው በጣም እንደ አላህ አስቦት አይደለም የሚምለው፣ በአባት በእናቱ የሚምለው አሁን ትንሹ ሽርክ ነው። ትልቁ ሽርክ አይደለም፣ ትንሹ ሽርክ ነው። አባቴ እናቴን በእኔ ህይወት በአባቴ ህይወት በሞት በምን ቢምል ማለት ትንሹ ሽርክ ነው። ታዲያ ይሄ ከዲን አያስወጣም። በዲን ላይ ያለን ወንድማማችነት እስከ መጨረሻ ላይ እንዲያከትም አያደርግም። አላሁ ስብሓናሁ ወተዓላ በዲን ወንድማማችነት እንዲሰብትላቸው ሶስት መስፈርት አስቀምጠላቸው ለእነዚህ ሰዎች። አንደኛ ተውባ አድርጎ አላቸው ከሽርክ። ሁለተኛ ሰላት አቋቁሞ አላቸው። ሶስተኛ ዘካ ስጡ አላቸው። ኢዛ ተከለፈ ዋሂዱ ሚን ሀዚህ ተላተ ለም ዩጀድ ልጀዋብ አለዚ ሁዋ አልኹዋ ፊዲን ጀዋበ ሸርጡ የዚህ የመስፈርቱ መልስ አይመጣልንም ምን ካልሆነ እነዚህ ሶስቱ ካልተሟሉ أضرب مثلا يوضح الأمر نقرون قلت أم يرقوم السالي شطحتوا الله قالوا شيخ لو قلت بل إذا زارك فلان وأعطاك الكتاب الفلاني وقرأته <clears throat> إذا زارك فلان كلي أنت كزيره وأعطاك الكتاب الفلاني عندي የሚባለውን كتاب دمك ከሰጠክ وقرأته نام كان ፈአክሪምሁ فأكرمه أكبره ብል አሉ هذه ثلاث እንግዲህ ሶስት ነገር ነው የተናገርኩት لو زارك ያው እንግዲህ ይመጣል እያንዳንዱ ለውዳረከ ቢዘይርህና ወለም ዩዕጢከ ልኪታብ ኪታቡን ባይሰጠህ ፈኢነከ ላ ቱክሪሙሁ አንተ አታከብረው ምን ስለሚል መጀመሪያ ትእዛዙ ምን ስለነበረ ማለት ዘይሮህ ኪታቡን ከሰጠህ እናም ቀርተኸው ምን አድርገው ነው አክብረው አይደል የሚለው ስለዚህም አንተ መጥቶ ዘይረህ ግን ኪታቡን ሳይሰጠህ ሄደ ታከብረዋለህ ወይ ትንከባከበዋለህ ወይ ከተባለ አትንከባከበውም እንደ ታዘዝክበት ያ ሰው ባዘዘህ መሰረት ማለት ነው ለው ቃለ ለከ ሊማዳ ለም ትክሪሙኒ ከዛ ምን አለ ለምንድን ነው ያላከበርከኝ ብሎ አለ አቁል ምን እላለሁ አሉ ሊአነከ ለም ተፊ ቢሸርጥ መስፈርቱን እዛ አክብር እኮ ተብዬ እኔ ስባል የተቀመጠልኝ መስፈርት ነበር መስፈርቱን አልጠበክም ብለህ ትለዋለህ መስፈርቱ ምን ነበረ ለው ዛረከ ወአዕጣከ ልኪታብ ቀረእተሁ ነበር አይደል ኪታቡን ሰጥቶ እናም ኪታቡን ቀርተህ ነው የሚለው መስፈርቱ ለው ዛረከ ኪታብ ደግሞ ሁለተኛ ይኸውልህ ዘየረህ ሰውየው ወአጣከል ኪታብ ኪታቡንም ሰጠህ لكنه منعك من قراءته ነገር ግን ደግሞ ኪታቡን እንዳታነብ ብሎ ከለከለህ ከሰጠህ በኋላ فإنك لا تكرمه አሁንም ምን አታደርገው እሱን አትንከባከበውም ወይም ደግሞ ምናምን ولو قال لماذا لم تكرمني ለምን ማታከብረኝ ብሎ ካለ ምን ትለዋለህ? መጀመሪያ ያዘዘኝ ሰው ያለኝ ከዘየረህ አንተን ከዛ ኪታቡን ከሰጠ እናም ካነበብከው ምን አድርገው አክብረውና ተንከባከበው ነው ያለኝ ነው የምትለው። አቁል ሊአነከ ለም ተቁም ቢሸር አሁን ታዲያ መስፈርቱ ላይ አልቆምክም አንተ ወይም ደግሞ መስፈርቱን አልጠበቅክም ይባላል። ይሄ ሰው ማለት ኢዛ ዛረከ አሁን ደግሞ ዘየረህ ሶስተኛ وأعطاك الكتاب كتاب سته ومكنك من قراءته قرأوا وإما أنببوا ما لسنم أسمتاته فقرأته وأنببكهم فإذا يزين قد يستحق ماذا؟ يستحق الإكرام إكراما كان تزند يتقبي هنا اللي هي سوف ይሄ ምሳሌ ነው ገብቷችኋል አይደለም ምሳሌ የገባችሁ ነው في الآية الكريمة በዚህች የቁርአን አያ ውስጥ በተከበረችው ቁርአን አንቀጽ ውስጥ ኢንታቡ ቢመለሱ አቃሙ ሰላ ሰላቱን ቢሰግድ ቢሰግዱ አተው ዘካ ዘካም ቢሰጡ እስተሐቁ የተገቡ ይሆናሉ አንየኩኑ ኢኽወተን ለና ለእኛ ወንድም ሊሆኑ ለእኛ ሲባል ለሙስሊሞች ማለት ነው ፈኢን ለም የቁሙ ቢሃዚህ ልአውሳፍ ሰላሳ በእነዚህ ሶስት ባህርያት ግን ያልቆሙ እንደሆን ያልጠበቁ እንደሆን ያልፈጸሙ እንደሆን እንደማለት ነው ለም የስተሸቁ አን የኩኑ ኢኽወተን ለና ፊዲን በዲን ለእኛ ወንድሞች ሊሆኑ ፍጹም አይቻሉም አይቻልም ማለት ነው ولا تنتفي الأخوة في الدين በዲን ደግሞ ወንድማማችነት አበቃም አያኸትምለትም ኢላ ቢልኩፍር ሰሪሕ ቅድም የጨረስነው ጉዳይ ነው ቅድም ግር እንዳይላችሁ ብዬ ነው እኔ ያብራራሁት ብዙ አመጣው ኪታብ አሁን በኩፍረ ሰሪሕ እንጂ ኩፍረን ሰሪሕ ማለት ምን ግልጽ የሆነ ክህደት ግልጽ የሆነ ክህደት ከአላህ ውጭ መጣራት፣ ከአላህ ውጭ መገዛት፣ ከአላህ ውጭ ያለን አካል ጌትነት መስጠት ወይ ተመላኪነት መስጠት፣ በአላህ ስብሓነሁ ወተዓላ ስም መግለጽ። ራህማን ብሎ አንድን ሰው ይላል፣ ኩፍር ነው የሚያምንበት ከሆነ ማለት ነው። ተመለስ እንለዋለን። አያ እሱ ረሕማን ነው ካፊር ነው። ሊአነ ልኢንሳነ አንድ ሰው መህማ ዐሳ ምንም ያክል እንኳ ምን ቢል ቢያምፅ ፈሁ አኹክ እሱ ወንድምህ ነው ይላል። ለው ዘና ዝሙት ሲሰራ ዝሙት መስራቱ ተረጋገጠ። በአይነ አየኸው እንደውም ልታከፍር ነው ላ ወይም ደግሞ ሙሉ ለሙሉ ይሄ ሰው በዲን በቃ ወንድሜ አይደለም አይቻልም፣ አይቻልም። ዝሙት ቢሰራም ምንድን ነው ሙስሊም ነው። ዝሙት መስራት ሌላ ነው፣ ኩፍር ደግሞ ሌላ ነው። ማለት ስለሰቀቀን ስላልሰቀቀን አይደለም ጉዳዩ። አላህ ስብሓነሁ ወተዓላ ኩፍር ደረጃ ያደረሰው ወንጀል ኩፍር ነው። ማእስያ ነው፣ ወንጀል ነው። ግን ኩፍር ደረጃ አልደረሰም። ከአላህ ዘንድ ግን ያስቀጣል የተባለው ልክ እንደዛው በተባለው በድግሪው ነው ማለት ነው። ሁሉ በተቀመጠለት ድግሪ ያክል የሚካበደው እንጂ አላህ ለዚህ ነው አንድ ሼህ ብዙ ጊዜ ኪታቡ ተውሂድ አስቀሩ። ኪታቡ ተውሂድ ካስቀሩ በኋላ ሰዎችን ተውሂድ ገብቷቸዋል አልገባቸውም ብለው ለመፈተን ፈለጉና ቆየት ብለው መጡ። እዛ ሼክ የት ቆይተው ነው ይሏቸው። አይ እኔማ እንደው በጣም በጣም አሉ የሆነ እንደው ያየሁት ነገር በጣም ያስገርማል አሏቸው። ምን አይተው ነው ምናምን ሲሏቸው የሆኑ ሰዎች ቤት ምናምን እንደዚህ እንትን ብለው ገዝተው አዲስ ቤት ነው ጂኒ ይተናኮለናል ብለው ፈርተው ለጂኒ ያረዱ እዛ እንደዚህ በራፉ ላይ ለጅኒ ምናምን ሲያርዱ ተመልክቼ ብለው ሲነግሯቸው ልጆቹ የተወሰኑ ከመካከል ከመካከል አንዳንዱ አላሁ አክበር ምናምን ብሎ ትንሽ ደንገጥ አለ። ሌላው ጸጥ አለ። እዛ በሁለተኛ ቀን እንደዚህ አርፍደው ይመጡና ምንድን ነው ምናምን ሲሏቸው ኧረ አንዱ እዛ በእናቱ ዚና አድርጎ ዝሙት ፈጽሞ በእናቱ ላይ ምናምን አሉ። እዛ ሲሉ አላሁ አክበር ብሎ ሁሉ በረገገ ሁሉ ጮኸ ችኪታ ተውሂድ አልገባችሁበት ቺ <laughs> ኪታቡ ተውሂድ አልገባችኋችሁም አምጡ ኪታቡ ተውሂድ ደግም ያስቀራለሁ ምንድነው የፈለገ ያክል ስለሰቀቀን ስላልሰቀቀን ሳይሆን ነገሩ መሆን ያለበት ከምን አንጻር ነው ከማስረጃዎች አንጻር አላህ ያከበደው ነው ከባድ መደረግ ያለበት የሽርክ ጉዳይ ኩፍር ደረጃ ደርሷል ከተባለ አንድ ነገር ክብደቱ እንደዛው ነው ሊሰጥ የሚገባው ሚዛኑን መልቀቅ የለበትም ገባናል ስለሰቀቀ ስላልሰቀቀ አይደለም ማለት ነው خير لو زنى زمت بيفصم وسرق بيسرق وشرب الخمر አሁን እስቲ የሚሰርቅ ሰው ነው ወይስ ሰላት የማይሰግድ ሰው ነው? በጣም እኛ ዘንድ በጣም በቃ የሚካበደው የሚሰርቀው ነው። የሚሰርቀውን ነው ብታገኘው እዚህ አሁን بلو يتابع كافر مجرم बुजुर्ग चला ماشي وسرق يسرق وشرب الخمر خمر بيطبع تدي كله درجة على المعنى وقتل النفس نفس بقل فهو أخوك السو من هنا إلى اللي هو وندم من هنا إلى ولربما بعض الناس أرندهم ما يستغرب هذا ይህንን አርቆ ነው የሚያስበው ማለት አሁን እንደው ሰው እየገደለ ወንድምህ ነው ምናምን ብንለው የስተግሪብ ሀዛ ይህንን እንዴት አድርጎ ነው የሚያስበው በጣም ያርቀዋል ከይፈ የፍዐሉ ሀዚህ الجرائم الكبيرة እነዚህን ትላልቅ የሆኑ ወንጀሎች እየፈጸመ ومع ذلك يكون أخا لنا ከዚህም ጋር ለእኛ ወንድም ይሆናል ብሎ አርቆ ነው የሚያስበው ይላሉ ግን አላህ ስብሓንሁ ወተዓላ ወንድማማችነትን የለም ብሎ ያለው በምን ላይ ነው ነው ይኸው ሽርክ ሲፈጸም አንደኛ፣ ሁለተኛ ደግሞ ሰላት ሲተው ነዑዙ ቢላህ ነቁል እንላለን አሉ። ቃለ አላሁ ተዓላ አላህ ስብሓነሁ ወተዓላ ብሏል። ያ አዩሃ ለዚን አሁን እንግዲህ ይሄ ግድያ ቢፈጽም አንድ ሰው እንደማ ለእኛ ወንድም አይደለም ብሎ ማውጣት እንደማይቻል ማለት ወንድማችን ነው ወንድማችን ነው ማለት በቃ ወንድማችን ነው አይነካም ጥፋት በቃ አልፈጸመም እንከራከርለታለን ለሱ ለጥፋቱ እንደባበስለታለን ማለት ነው ላ ጥፋቱ እንደ ጥፋት ነው መቀጣት ካለበት ይቀጣል ነገር ግን ወንድማችን አይደለም ብለን አንክድም ወንድማችንነት እንደዛው እንዳለ ሆኖ خير يا أيها الذين آمنوا كتب عليكم القصاص في القتلى إلى الله إن أنت يأمناتشو سوت ሆይ ኩቲባ አለይኩም ቂሳስ ማመሳሰል ማለት ነው። ቂሳስ ይሄ እኮ በእናንተ ላይ ተደነገገ ፊል በሞቱ ሰዎች አሁን የሞቱ ሰዎች አሉ አይደል የሚገደሉ እንደ ገደለው አድርጎ ይገደላል ማለት ነው አንድ ሰው አልሑሩ ቢልሑሪ ነፃ ሰው በነፃ ሰው ወልዓብዱ ቢልዓብዲ ባሪያ በባሪያ ስለማይመጣጠን ማለት ነው ባሪያን በነፃ ሰው መንገድ ወልኡንሳ ቢልኡንሳ ሴት በሴት ፈመን ዑፊየ ለሁ ሚን አኺህ ሸይኡን ይላል አሁን እንግዲህ ስለ ቂሳስ ካወራ በኋላ ይሄ እንግዲህ አውሊያውን መቅቱል የሚባሉ አሉ። የተገደለባቸው ሰዎች አውሊያዎች አሉ። ቤት ዘመድ ይጠራል። ከዛ በኋላ እነዛ ሰዎች የእናንተ ዘመድ የሆነውን እከሌ የገደለው እከሌ ይላቸዋል። ቃዲው ማለት ነው በሀገሩ ያለው ዳኛ። እኛ ሀገር ቃዲ ምናምን ያለው የትም እንግዲህ በእኛ አካባቢ ያለው ማለት ነው ኢትዮጵያ ውስጥ አላህ አለም ኒካህ ለማሰር ከዚህ የዘለለ ቃው የለም። ያ ሳይሆን በሙስሊም ሀገራት ላይ ያለ ማለት ነው። አሁን እዚህ ጋር የፈለግነው እንጂ እዚህ ሀገር ይሄንን አዘጋለሁ ብለህ እንዳታስብ። ፈመን ዑፊየ ለሁ ሚን አኺህ ሸይኡን ከወንድሙ ማን ነው ታዲያ? ቃዲው ጋር ይሄድና ምን አልናም? ቃዲው ምን ይላል? እከሌን የገደለው ይኸው ደርሰንበታል፣ አጣርተናል። ስለዚህ የእናንተን ሀሳብ ይላቸው። ከዛ እነሱ ሀሳባቸው አይ እኛ የወንድማችን ተገሎ ሌላ ነገር አንፈልግም፣ ጉማ ምናምን አንቀበልም፣ ፈጽሞ ምንም አንቀበልም፣ ይገደልልን ካሉ ይገደል። ያው የገደለበት በእርግጥ ሁኔታው ይታየና ማለት አምድ የሚባል አለ፣ ሽብሃል አምድ የሚባል አለ፣ እንደገና ኸጧ የሚባል አለ። አምድ ማለት ሆን ሆን ብሎ ማለት ለመግደል አስቦ ለምሳሌ መሳሪያ አንስቶ ሰው ላይ መተኮስ። ይሄ አሁን ምን አይደለም ተሳስቶ ወላ ሆን ብሎ የመሰለ የሚባል አይደለም። ሆን ብሎ ነው። በቃ ሆን ብሎ የመሰለ የሚባለው ውስጥ እንዴት ያለ ነው? መምታቱን ፈልጓል፣ መግደሉን ግን አልፈልግም። ለምሳሌ አስተማሪ ሊሆን ይችላል። አንድም ልጅ ሲገርፍ ለመግደል የሚገርፍ አስተማሪ አለ ወላሂ የለም፣ ግን ሞተበት። ይሄ ምን ይባላል? ኸጧ ነው የሚባለው ስህተት ነው የሚባለው ከተባለ አይደለም ስህተት አይደለም ሆን ብሎ የመሰለ ነው የሚባለው ሆን ብሎ የመሰለ ሶስተኛውስ ከጧ የሚባላል ከጧ የሚባለው መኪና እየነዳ ሰው ቢገባበት ይሄ ከጧ ነው ስህተት ነው እንጂ ሆን ብሎም አይደለም ሆን ብሎም የመሰለ አይደለም መኪና እየነዳ ቢገባበት ወይም ደግሞ አደን እያደነ ለአውሬ የተኮሰው ነገር ውስጥ ሰው ቢገባበት ይህን ይመስላል። ይህ ኸጣ ይባላል። እንደዚህ ያለ ነው። ለፍየል የወረወረው ለህፃን ልጅ ቢተርፍ ማለት ነው። ወይ ደግሞ በፍየል አባራለሁ ብሎ ሲል አንዱ እናቱን አለ ህፃኑ ሞተ። ኸጣ ይባላል። እንደዚህ ኸጣ ሲሆን እና የመሰለው ሲሆን የዚህ አይነቱ ላይ ቅሳስ የለም። እንዳደረገው ይደረግ አይባልም። ለምሳሌ መኪና እየነዳ አንድ ሰው ሰው ቢሞትበት ይገደል አይባልም፣ ቅሳስ አይባልም። ለምን? ሆን ብሎ ስላልሆነ ኸጣእ ነው። ምንድን ነው የሚከፍለው? ዲያ ነው የሚከፍለው። ጉማውን ይከፍላል። ጉማው ስንት ነው ከተባለ መቶ ግመል መቶ ግመል ይከፍላል። አንድ ግመል እኮ ዛሬ ስንት ነው? ማንም ያውቃል። ወላሁ አለም መጠነኛ እንትኑ ሰላሳ ሺህ ብር ይመስለኛል። ሰላሳ ሺህ ብር በስንት ይባዛ? በመቶ ስንት ነው? ስንት ነው? ሶስት ሚሊዮን የአንድ ሰው ዲያ ሶስት ሚሊዮን የሚሆነው ማለት ይሄ ይከፈላል። ለአንድ ሰው ሸሪያ ይህን ያክል ክብደት አለው ማለት ቀልድ አይደለም። ሶስት አይሩፍ ይሰጣል ማለት ነው። ኬትም <laughs> ያምጡት ኸይርሽ ፈመን ዑፍየ ለሁ ሚን አኺህ <clears throat> ሸይኡን ፈመን ዑፍየ ለሁ ሚን አኺህ ሸይኡን ፈመን ዑፍየ ለሁ ለእሱ አፉ የተደረገለት ሚን አኺህ ከወንድሙ ከሟች ወንድሙ አያችሁ አይደለም አላህ ስብሓነ ወተዓላ የሞተውን ለገዳዩ ምን እያደረገ ነው እዚህ ጋር ወንድም እያለው ነው ቃትል የሚባለው ወንጀል መግደል የሚባለው ወንጀል ከፍተኛ ከመሆኑ ጋር ግን ምን ላይ አልደረሰም? አላህ ኩፍር ነው አላለ። ኩፍር ስላልደረሰ ከኩፍር በታች ያሉ ደግሞ ወንድማማችነትን አይፍቁምና ሚን አኺህ ያል ከወንድሙ አፉ የተደረገለት ሸይኡን የሆነ ነገር ፈቲባዑን መከተል ይኖርበታል። ቢልማዕሩፍ በመልካም አፉ የተደረገለት ሰው እና ለምሳሌ ሆን ብሎ ነው ሰውየ የገደለው በመሳሪያ ምናምን ገደለ ይገደልላችሁ ወይ ብለው ሲጠየቅ ፍርድ ቤቱ ሲጠይቃቸው ምን አሉ እነሱ? አይ እኛ ይገደል ብለን አንልም፣ ግን ዲያውን ይክፈል በቃ ጉመውን ይክፈላል እነሱ። ይሄንን ሲያደርጉለት እንግዲህ አንድ ነገር አፉ ብለውታል። ቢያንስ ህይወቱን አላጣም። ተባናና ብር ከፈለ እንጂ ማለት ስለዚህ ይሄ ሰው ፈቲባዑን መከተል ይኖርበታል። ቢልማዕሩፍ በመልካም ያው ክፍል የተባለውን በስነ ስርዓት በወቅቱ መከለ የመሰለ ማለት ወልቅሳስ ይሄ እንዳደረጉት ማድረግ ቅሳስ يثبت ይሰብታል في القتل العمدي هم بلو بميجدلو قدي جالي ومع هذا كزيم قاقن يوم قدي هم بلو يجدلو انسونه الله سبحانه وتعالى من يلو فمن عفي له من أخيه شيء اذا سلزيم هذا القاتل المتعمد هم بلو يجدلو يهجداي ለም የኽረጅ ሚን ልእስላም እያችሁ አይደለም አለ ሁሉ ነገር እንግዲህ በአጢፍ አይሆንም አለ በስሜት የሚሆን ነገር አለ በስሜት ዲን በስሜት ይሄ ፍጹም ግፍ ነው ዲን በስሜት አይሆን ዝም ብሎ ተነሳስቶ የሆኑ ሰዎችን በስሜት እርምጃ መውሰድ እነሱ ላይ በስሜት ደግሞ ከእነሱ ጋር መለጠፍ ሄዱ ሁሉም አደጋ በስሜትም መውደድ የለም በስሜትም መጠላት የለም ዲን ላይ ማለት ነው ከምን አንጻር መሆን አለበት? ከማስረጃዎች አንጻር ስትወድም ከማስረጃዎች አንጻር እንደዚህ ከሆነ ፍትሐዊነት ይመጣል። እሺ ሊአነሁ አኹን ሊልመቅቱል ይኸው እንግዲህ አላህ ስብሓነሁ ወተዓላ ሆን ብሎ የገደለውን እንኳ ምን አለው? ፈመን ዑፊየ ለሁ ሚን አኺህ ያለ ለምን? ሊአነሁ አኹን ሊልመቅቱል ለተገዳዩ ገዳዩ ምንድነውና ነውና ወንድም ነውና ሆን ብሎ የገደለውን እንኳን والله عز وجل الله سبحانه وتعالى خاطب الناس بقوله سوتشن አናገሯቸዋል እዚህ ጋር يا أيها الذين آمنوا كتب عليكم القصاص እናንተ ያመናችሁ ሰዎች ወይ ቅሳስ በእናንተ ላይ ግድ ተደረገ ይላል فهو أخ له مع أنه قتله እሱ እሱን ከመግደሉ ጋር ለእሱ ወንድሙ ነው ኢዘን አልእኹወቱ ፊ ዲን ላ ተንተፊ ቢልማዕሲ አሁን ዋና ልናሰብት የፈለግነው አስቤት ልዓርሰ አልዓርሰ ስም መንቆሽ ይባላል መጀመሪያ የሆነ ነገር ሲመጣ ያንን መጀመሪያ ቃዒዳውን እናሰብታለን የሆነን ነገር ከዛ በኋላ ነው ሌላ አሕካም እየገነባብን እየገነባንበት ምን ሄደው ማለት ነው ماشي مثال آخر ሌላ ምሳሌ قتال المؤمن لأخيه معصية وفسق وكفر <clears throat> قتال المؤمن مؤمن قتال المؤمن لأخيه مؤمن وندم مجادل مؤمن وندم مجادل معصية معصية وفسق الله من قد موتاتنا فسق فسق معناه كمن موتات መጥፎ መሆን ማለት ነው። ወኩፍሩን ክህደትም ነው። ምን አይነት ክህደት? ምን አይነት ክህደት? ትንሹ ትንሹ ኩፍር ከኢስላም የማያስወጣው لكنه نقر يو لا يخرج من الملة فمن قدم ما يوطن لقول الله تعالى الله سبحانه وتعالى سلاله وإن طائفتان من المؤمنين اقتتلوا فمؤمن وتوسط جماعة على الله وإن طائفتان من الكفار من المؤمنين فلذي الذي سويت يتقدلوا من دون ناتشو مالتنا مؤمنون ناتشو ሚነል ሙእሚኒን ቀተተሉ ፈአስሊሑ በይነሁማ በመካከላቸው አስተካክሉ አስታርቁ ፈኢን በገት ኢሕዳሁማ ዐለ ልኡኽራ አንደኛዋ በሌላዋ ላይ ድንበር ብታልፍ ፈቃቲሉ ለቲ ተብጊ ከሱልሕ በኋላ ከማስተካከል ከማ በመካከል ያለውን ነገር ካበረድን በኋላ አንደኛዋ በሌላኛዋ ላይ ድንበር ታልፋለች። የዚህ ጊዜ ይህም ጥፋተኛ የሆነውን ጀማዓ ፈቃቲሉ ለቲ ተብጊ ያቺ ድንበር የምታልፈዋን ተጋደሏት ሐታ ተፊአ ኢላ አምሪላህ ወደ አላህ ስብሓንሁ ወተዓላ ትእዛዝ እስከምትመለስ ድረስ ይላል። እስከ ድረስ የምትጋደላቸው እነዚህን ጥፋተኛ የሆኑ ሙእሚኖችን እስከሚመለሱ ድረስ እርምጃ እንግዲህ ያው ቅድም እንዳልኩት ነው። እርምጃው አንዳንድ የሚደረገው ወይ አደብ ስርዓት ለማስያዝ ሊደረግ ይችላል፣ ወይ ደግሞ ለቅጣት ሊደረግ ይችላል እንጂ ካፊር ነው ምን ነው ለማለት ሳይሆን ማለት ነው። መጋደል ሲባል እኮ ሁሌ ሁሌ ሰዎችን ሙስሊሞች የሚጋደሉ ለኩፍራቸው ብቻ አይደለም ለኩፍራቸው ብቻ ሳይሆን እንደዚህ ያለም ከኩፍር ውጭ ያለም ሰላም ምናምን የሚያጠፋ ሰው ካለ ለሰላም ማጥፋቱና ለረብሻውም ተብሎ ይጋደሏቸው ለምሳሌ ሐዋሪጆችን የቢንላደን ጀማዎች አሉ አይደለም። በየሀገሩ የሚያፈነዱ እነዚህኛዎቹን የሙስሊም መንግስታት ይጋደሏቸው ሲጋደሏቸው ካፊር ናቸው ወይ ብሎ ነው የሚጋደሏቸው እነዚህን ጀማዎች ከተባለ ካፊር ናቸው ካፊር ናቸው ብለው ሳይሆን ይህንን በሙስሊሙ ላይ የሚያደርጉትን ጥቃትና እስላምና ሙስሊሞችን ሁሌ እንደ ጭራቅ ተደርገው እንዲሳሉ የሚያደርጉትን ይህን ደብዛ ለማጥፋት ስለዚህ እርምጃው ምንድን ነው ነው የምንለው እኛ ጥሩ ነው ነው አላህ ይርዳቸው እነዚህም ሰው የሚበጠብጡትን ሰላም የሚያደፈርሱትን በሚያደርጉ ጥረት ላይ አላህ ያግዛቸው እንላለን። እነዛ ራሳቸው معصية ያለባቸው አይደለም ወይ? معصية የሌለበት ታውቃለህ ወይ? የሌለበት ታውቃለህ? አላህ ፍሪ በለን እንጂ ሁላችንም። <laughs> አያ ፈኢን ፋአት ፈኢን ፋአት ፈአስሊሑ በይነሁማ ቢልዓድል ወአቅስዱ ፈኢን ፋአት አለ ከተመለሱስ እነዛኛዎቹ እንግዲህ ለምሳሌ ከዋሪጆቹ አሁን እነዚህ ቢላዲን ጀማዎች እንበል እነዚህኛዎቹ ተመለሱ ከተመለሱ ፈአስሊሑ በይነሁማ ቢልዓድል ወአቅሲጡ በፍትህ በፍትህ ከሌላው ጀማዓ ጋር ምን አድርጓቸው ይላል አስታርቋቸው ወአቅሲጡ ፍትህ ስሩ አለ እነዚህ ከዚህ በፊት እንደዚህ ሲያደርጉ የነበሩ ናቸው እያላችሁ ሌላ ሌላ እርምጃ እንዳትወስዱ በራሳችሁ አትሂዱ ፍትህ ስሩ አለ አላህ አላህ ዩሒቡል ሙቅሲጢን አላህ ፍትህ የሚሰሩትን ይወዳል ሱብሃነላህ ኢነመ ልሙእሚኑነ እኽዋ ሙእሚኖች ወንድማማቾች ናቸው አያችሁ አይደለም እየተጋደሉ ያሉ ሰዎችን አላህ ምን ይላል ወንድማማቾች ናቸው ፈአስሊሑ በይነ አኸወይኩም በወንድሞቻችሁ መካከል መስተካከልን ፍጠሩ ወይም ደግሞ ስምምነትን ፍጠሩ ነው የሚለው አልሙእሚኑን ምእመናን مع أنهم اقتتلوا ከመጋደላቸውም ጋር እዚህ ጋር ምን ሆነዋል ማለት ነው ኢኽዋ ወንድማማች والطائفة الثالثة ሶስተኛዋ ደግሞ አስለሐት በይነል ሙቅተቲሊና በሚጋደሉት መካከል እያስታረቀች ነች እሷም ደግሞ ምንድነች ኢኽዋ ለሁም ለሁለቱም ወንድም ነች ማለት ነው ولهذا ولهذا قال الذين من يلو إنما المؤمنون إخوة فأصلحوا بين أخويكم በሁለቱ ወንድማሞች መካከል አስታርቁ በማለት አላህ ስብሐነ ወተዓላ የተናገረው ኢዘን ስለዚህም ነቁል እንላለን አልእኹወቱ ኢማንያ ኢማናዊ የሆነ ወንድማማችነት ላተንተፊ ቢልመዓሲ በማዕስያ አያከትምለትም አይጠፋም ወይን አዙመት ማዕስያው ቢተልቅም እንኳ ላተንተፊ አበደን ኢላ ቢልኩፍሪ አንዱ ይኸው ቅድም እንዳልኳችሁ ዚያራ እያለ ማለት ነው ሐጅ እያለ ሸይኹና ሁሴን ይሄዳል ሸይኹና ሁሴን ነው ማለት አናጂና አንዱ ደግሞ አንዱ ደግሞ ኸምር ይጠጣል። ሰላት ይሰግዳል ሰው ኸምር ይጠጣል። ከሁለቱ ወንድምህ ማን ነው ከተባለ አናጂና የሚሄደው ወንድምህ አይደለም። ይሄኛው ግን ኸምር የሚጠጣው ወንድምህ ለምን ነው? ይሄኛው ስህተቱ ምንድነው? ነው? ይሄኛው ከባኤረ ዝኑብ ውስጥ ወድቋል። ኸምር ነው የሚጠጣው። ትልቅ ወንጀል ነው እየሰራ ያለው። ያኛውስ ያኛው አልተወላገደም ሰክሮ ማንንም አልሰደበም ማንንም አልበጠበጠም ነገር ግን ነገር ግን ኩፍር ደረጃ ደርሷል የእሱ ሐዱ ማለት ነው ሸሪዓው ያስቀመጠው ሚዛን ነው የሚታየው እንጂ ዝም ብሎ እንደው ሱብሃንአላህ ይሄ እኮ ማለት ነው ወፊ ኩል ሸይ ለሁ አየት አላህ ስብሓንሁ ወተዓላ በሁሉ ነገር ተአምራለሁ ምንም ያህል እንደው ይሄን ቤት የሚያክል ስፖንጅ ልታነሳ ትችላለህ ስፖንጅ ገባህ ትልቅ ስለሆነ አንተ ኪሎውም እንደዛ ነው ብለህ ማሰብ የለብህም። አንድ ነገር እንደዚህ አይነህ ላይ ገዝፎ ስለታየ ማለት ነው። ደግሞ እቺ ለመታከል ሆና እቺ ለመታከል ሆና በጣም ብረቷ ጥቅጥቅ ከማለቷ የተነሳ በአራት በአምስት ሰው የምትያዝም ልትሆን ትችላለች። በባህር ልመችን የምታክል ሆና ማለት ይሄ እዚሁ ዓለማዊ ነገር ላይ የምታየው ተጨባጭ ነው ማለት ነገሩ ሁሉም ነገር በሚዛን ነው እንጂ ክብደቱ የሚታወቀው በምን አይደለም ማለት ነው። ዝም ብሎ እንደው ተለጠጠ ረዥም ስለሆነ ረዥም ሰው ስታይ ዒልም አለው፣ አጭር ሰው ስታይ ዒልም የለውም። ወይም ደግሞ በግልባጭ አጭር ሰው የሆነ ያያቸው ሰዎች ዒልም አላቸው ብላ አጠር አጠር ያሉ ናቸው። ከዛ በኋላ ምልትል አጠር አጠር ያለ ሰው ዒልም አለው። ሁሉም እንደዚህ አይደለም ያ ሁሉም ሚዛን አለው ማለት ነው። ዝም ብሎ በእይታ ብቻና በመሰለው አይደለም ማለት መፈረድ ያለበት ይሄ ሐታ በምንም አለ እያልኳችሁ ነው ዝም ብሎ በሎጂኩም አለ አማ ሚን ሱና كسنة دمو كحديث ما سجوا فحديث جابر رضي الله عنه أن النبي صلى الله عليه وسلم قال إن بين الرجل وبين الشرك والكفر ترك الصلاة نبينا عليه الصلاة والسلام በሰውየው መካከል እና በሽርክ በሽርክ እና በኩፍር መካከል ተርኩ ሰላት ሰላት መተው ነው ያለው ልዩነት ብለዋል። እንግዲህ ሰውየው አለ ሽርክና ኩፍር አለ በዚህ መካከል ያለው ምንድነው እንደዚህ ጋርዶ የቆመው ሰላት መተው ነው ሰላት የተወሰው የሽርኩ መሬት ላይ ተቀላቅሎታል እያለ ነቢዩ ስለ ላሁ ሰለም ረዋሁ ሙስሊም ፈጃአለ ነቢዩ ስለ ላሁ ለ ሰለም ነቢዩ ስለ ላሁ ሰለም አደረጉ አሽርካ ሽርክን ሙንፈሲለን ባኢነን አን ኢስላም ያው ሽርክን ምን አደረጉት ሙንፈሲለን የተነጠለ ባኢነን የተለየ አን ኢስላሚ ከእስልምና ወጃአለ ልፋሲል بمحكل ميلا جودا ما من دنيا الربوت ترك الصلاة سلام متو اذا ترك الصلاة من دنيا ولا ثنو الجملة كفر يقدمون من ضعف وقوة الإيمان جاء الله نصفه على رمله من بلو بالا جدي من دنيا تاو تاو أين تاون يقرأه من دنيا يقرأ من طائفة ثانية فأين تاو فأين تاو وأقاموا الصلاة وآتوا الزكاة فإخوانكم ፊዲ በዲን ወንድሞቻችሁ ናቸዋል ምን ካደረጉ ከተመለሱ ከሽርካቸው صلاة كاقوامو زكاة كسطيها وفي حديث بريدة بن الحصيب بريدة بن الحصيب حديث رضي الله عنه الذي أخرجه أهل السنن يسنن سوت باوتوت العهد الذي بيننا وبينهم الصلاة بيننا وبينهم بالنسو بكفروتو مهل يالو أحد أحد مالك الكدان الصلاة صلاة فمن تركها آه، صلاة يتوسو فقد كفر برقطم قال كذا ما فرسو كفروا وقال صلى الله عليه وسلم النبي صلى الله عليه وسلم بلوال رأس الأمر أن كبة نقر وأنه الإسلام مسلم النانو وعموده مسوسو الصلاة صلاة له بلوال والعمود إذا زال سقط البناء والعمود مسوسو آه، مالت إذا زال السو توجد مالت سقط البناء بناء ويمدمو جنباته يودكال ይወድቃል ይህንን በደንብ አስረድቻለሁ ማለት ነው وقال عمر بن الخطاب رضي الله عنه عمر رضي الله عنه ብለዋል لا حظ في الإسلام እስልምና ውስጥ ምንም አይነት እጣ ፈንታ የለውም ሊመን ተረከ الصلاة صلاة እንደተወሰው እስልምና ውስጥ ምን የለውም እጣ የለውም وقال عبد الله بن شقيق عبد الله بن شقيق بالوار رحمه الله وهو من خيار التابعين ይሄ من خيار التابع ማለት ከታቢዖች ውስጥ ምርጥ ምርጥ የሚባሉ ትላልቅ ዑለሞች አሉ ከነዛ ውስጥ ነው ይሄ አብዱላህ ብን ሽቂቅ ምን አለ ካነ አስሐቡ ረሱሉላህ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ነበሩ ሰለላሁ ዐለይሂ ወሰለም ላ የረውነ ሸይአን አንድንም ነገር አያዩም ነበረ ሚነል አዕማሊ ከስራዎች ውስጥ ተርኩሁ ኩፍሩን መተው ኩፍር ነው ብለው ወይረ ሰላት ከሰላት ውጪ ከሰላት ውጪ መተው ኩፍር ነው ብለው የሚያምኑት ነገር የለም ነበር። ሰላትን መተውስ ምንድን ይሉ ነበር? ከስራዎች ውስጥ ከስራዎች ውስጥ ማለት ነው። አቂዳው ከሆነ ያ ተውሂዱ እንዳለ ሆኖ ነገር ግን እንደዚህ ከሚሰራ ስራ ሲተው ኩፍር ነው ብለው የሚያምኑት ሰላትን ነበር ይላል። ይህ እንግዲህ ወሃዳ ይህ ይላል እዚህች እንግዲህ የኩኑ ይሆናል كالإجماع لكن دا إجماعنا من هنا من الصحابة كصحابته على أن تارك الصلاة في صلاة المتوسو كفر ويكفر آه، عندما يكد عندما يكفر وقد حكى الإجماع إجماع نكون نقرنا على أن تارك الصلاة في صلاة المتوسو يكفر يكدال الملون غير واحد من العلماء كعلماء عند هنا عند هنا مال مال بزو بزو የሆኑ علماء إجماع ተናግረዋል يعني ወሚንሁም ከእነሱ ውስጥ ኢስሐቅ ብኑ ራህወይ ኢስሐቅ ብኑ ራህወይ የሚባሉት ናቸው ረሒመሁላህ አልኢማሙ ኢማም ናቸው አልመሽሁሩ ኢማም ማለት ይወላቸው የሚያስቸግር ሰው እንዳይመስላቸው ኢማም ማለት እዚህ የተፈለገው በጣም ብዙ ህዝብ የእሳቸውን ፈትዋ ተከትሎ የሚሄድ ሰው ከሆኑ ኢማም ይባላል ለምሳሌ እብኑ ተይሚያ ኢማም ነው ኢማሙ አሕመድ ኢማም ናቸው። ኢማሙ ሻፊ ኢማም ናቸው። አቡ ሐኒፋ ኢማም ናቸው። ማሊክ ኢማም ናቸው። የሀገራችን ዑለማዎች ኢማም አለ ወይ ከተባለ የለም፣ ማንም ኢማም የለም። ኢማም ማለት እየነገርኩ ነው፣ በጣም ክብደት አለው። ህዝብ የእሱም ፈትዋ እንዳለ የእሱም መዝሀብ ሰው የሚከተልለት ኢማም ይባላል። በጣም ትልቅ ደረጃ ላይ ደረሰ ማለት ኢማም ትልቅ ነገር ነው። የሰላት ኢማም ከተባለ እሱም ማሻ አለ በየቦታው እኔ ምንም የሰላት ኢማም ከሆነ አንተም አርፍደህ ከመጣ ኢማም ትሆናለህ قال عبد الله بن نصر رحمه الله عبد الله بن نصر بلال الله يذلتنا سمعت إسحاق بن راهويه إسحاق بن راهويه سماه يلال سمعت إسحاق بن راهويه إسحاق بن راهويه سماه يقول سلو صح عن النبي صلى الله عليه وسلم النبي صلى الله عليه وسلم تقين قال أن ترك الصلاة أن تارك الصلاة صلاة يتوسو كنبي صلى الله عليه وسلم صحيح ونو تقين قال من أن تارك الصلاة صلاة يتوسو كافر كافر لما هنو وكذلك الله يتبقى الله يتبقى شن ولم وشاكنا سبحان الله عندي يسفر لأني ما أسكرت وكذلك لك أن كان رأي أهل العلم وش رأي وكان هنال رأي أهل العلم وش رأي هنال لكو من لدن النبي صلى الله عليه وسلم كنبي صلى الله عليه وسلم جمروا إلى يومنا هذا أهون اسكال لنبات لتادرس أن تارك الصلاة عمدا هم بلو صلاة توصل من غير عذر ሐታ የዝሀበ ወቅቱሃ ወቅቷ እስከሚሄድ ድረስ ያለምንም ምክንያት ሆን ብሎ ሰላትን የሚተው ሰው ካፊሩን ካፊር መሆኑን ተረጋግጧል። ከነቢዩ ስ ላ ሰለም ጀምሮ እኛ እስካለንበት ዘመን ድረስ ብሎ ተናግሯል። ማ ኢስሐቅ ብኑ ራህወይ እሱ ኢማም መሽሁር ነው። ድሮ እንደውም መዝሀብ ነበረው። አትባዖቹ ያው እየተውት እየተውት አፋ እንጂ ማለት ነው። በጣም ትልቅ ኢማም ነው። እኛ እስካለንበት ዘመን ድረስ ብሎ ከተናገረ ይሄ እንዴት ነው? እጅማዕ ነው። ኢጅማዕ ከታሰረ በኋላ አንዴ ደግሞ ይሄ መሰባሰብ የሚባለው ከተገኘ በኋላ ከዛ በኋላ መጥቶ አንድ ሰው የተለያዩ ወሬዎችን ቢያወራና አይ ያከፍራል ተብሎ እዛ ኢጅማዕ ያለበትን ነገር አያከፍርም ብሎ ቢናገር ከኢጅማዕ በኋላ ምን የለም ከኢጅማዕ በኋላ ወሬ ውድቅ ነው። ቃል እብኑ ሐዝም ረሂመሁላህ እብኑ ሐዝም ብለዋል። ባይሆን እንግዲህ ከመጀመሪያ ኺላፍ ያለው ነገር ከሆነ ያ እንግዲህ ማስረጃ ነው የሚፈርድ ማለት ነው። ابن حزم الله رحمه الله وقد جاء مثال برقتم عن عمر كعمر وعبد الرحمن بن عوف عبد الرحمن بن عوف ومعاذ بن جبل ومعاذ بن جبل وأبي هريرة وغيرهم كأبي هريرة أنا كليله من الصحابة رضي الله عنهم فصحابه الله من كان سراتي الله تونا أن من ترك صلاة فرض واحدة عندي فرض ፈርድ صلاة يتوسو متعمدا ሙተዓሚደን حتى يخرج وقتها وقت اسكن ወቅቷ فهو كافر مرتد ولا نعلم لهؤلاء من الصحابة مخالفا من إلال فرضا وقت اسكن وطا درس يتوسو كافر نو የሚልን ከማን መጥቷል ይላል ይኸው ከነዚህ ሰሃቦች መጥቷል ይልና ኢብኑ ሐዝም ኢብኑ ሐዝም ትላልቅ ከሚባሉት የእንድሉስ ስፔን ማለት ከነዚህ ዑለማዎች ውስጥ በድሮ ጊዜ ነበር ማለት حتى يخرج وقتها فهو كافر مرتد علنا ولا نعلم لهؤلاء من الصحابة مخالفا እነዚህ አሁን ለጠቀስኳቸው ሰሃቦች ሙኻሊፍ ተቃራኒ ሀሳብ ያለው አናውቅም አልሰማንም ሱብሃንአላህ وذكره المنذري رحمه الله منذري تقسوتال عن ابن مسعود وابن عباس وجابر بن عبد الله وابي الدرداء رضي الله عنه كعبد الله بن مسعود كعبد الله بن عباس كجابر بن عبد الله كابي الدرداء رضي الله عنهم تنزه الله ما الله اللهم لكم فرش الله تونا قال ومن غير الصحابة كصحابة وجه دمو كما تقس منذري كأحمد بن حنبل كإسحاق بن راهوي كعبد الله بن مبارك كنخعي وذكر آخرين ሌሎችንም ጠቅሷል ምን ያሉ ሶላት የተወሰው ካፍር ነው ብለው የሐከሙ ማለት ነው وقال ابن القيم رحمه الله ابن القيم الله يزن الله تونا እሺ ፊ ሲያቅ ያዲለት ልቃኢሊነ ቢኩፍሪ ታሪክ ሶላ ሶላትን የተወሰው ማለት ነው ይከፍራል የሚለውን የሚለው የሚሉትን ቃኢሎች ወይም ባዮች ማስረጃ በመዘርዘሩ ሲያቅ ላይ ባሉበት ሁኔታ ፊ ሲያቂ ማለት ሂደት ላይ ባሉበት በምን ሂደት ላይ አዲለት ልቃኢሊን ሲያመጡ የባዮችን ማስረጃዎች ቢኩፍሪ ታሪክ ሶላ ታሪክ ሶላ የሆነ ሰው ሰላትን የሚተው ሰው ይከፍራል የሚለውን አቋም የያዙ ዑለማዎችን ማስረጃዎች ሲደረድሩ በዛ ሂደት ላይ ባሉበት ابن القيم بلوات من أول إنه يستحيل في العادة والطبيعة أن يكون الرجل مصدقا تصديقا جازما أن الله فرض عليه كل يوم وليلة خمس صلوات وأنه يعاقبه على تركها شد العقاب وهو مع ذلك مصر على تركها هذا مستحيل قطعا من قالوا إنه يستحيل السكو فصم ما يمون نجرنا في العادة بعادهم بالنيل والطبيعة بتفطرهم بالنيل بعادهم بطبيعة أن يكون الرجل عند سو مصدق أن تصدق أن جادين قرت عليهم تصديق وين ونسنا بلو مكبل تكبلو أن الله فرض عليه كل يوم وليلة الله سبحانه وتعالى بيا للي تبيا كانوا معرفنا خمس صلوات أمست للي أمست معنو ሰላዋቶችን ግዴታ እንዳደረገበት ቁርጥ አድርጎ አምኖ ሲያበቃ ወአነሁ ዩዓቂቡሁ አላ ተርኪ አሸድ ልዕቃብ እሱንም በመተው ላይ ከባድ የሆነን ቅጣት ይቀጣዋል ማለትን አውቆ ተገንዝቦ ወሁወ ማዕ ዛሊከ እሱ ከዚህ ጋር ሙሰሩን አላ ተርኪሃ በመተዋ ላይ ማለት ነው በዚህ ላይ ጸንቶ ይገኛል ማለት ዘበት ነዋል ሀዛ ይህ ሚነል ሙስተሒል ቀጥዓን ምን ካልሆነ በስተቀር እያለ ነው ካሽር ካልሆነ በስተቀር ሀዛ ይህ ሚን ልሙስተሒል የማይሆን ነው ቀጥዓን ቀጥዓን ማለት ፈጽሞ ማለት ፈጽሞ የማይሆን ምነው የስተሒሉ ፊ ልዓደቲ ወጠቢዓ በዓዳ በጠቢዓ የማይሆን ነዋል أن يكون الرجل مصدقا تصديقا جازما ቁርጥ ያለ የሆነን እውነት ነው ብሎ መቀበል አንድ ሰው ተቀብሎ አምስት ሰላቶችን በሌሊትና በቀን ማለት ነው አላህ ስብሓነሁ ወተዓላ ግዴታ ማድረጉን ተቀብሎ እንዲሁም ደግሞ አሸደል ዕቃብ እንደሚቀጣም ተቀብሎ ማለት ነው እሱ በዚህ ላይ በመተው ላይ ይጸናል ብለን አናስብም። ቁርጥ ያለ የሆነን መቀበል ተቀብሎ ወይ ምን ሆኗል ማለት ነው ሰውየው ቁርጥ ያለ የሆነ መቀበል አልተቀበለም። ውስጡ ምን አለ እያለ ነው ኒፋቅ ኒፋቅ አለበት እያለ ይሄ የብኑ ቀይም ነገር ሱብሃንአላህ ሀዛ ይህ አለ ቁርጥ ያለ የሆነ መቀበል ተቀብሎ ይተዋል። በዚህ ላይ ደግሞ እስከ ዘላለሙ ይጸናል ማለት ሀዛ ሚነል ሙስተሒል ቀጥዐን ይሄ ፈጽሞ የማይሆን ነው የሚለው መጀመሪያውኑ ቁርጥ አድርጎ አልተቀበለውም። ዝም ብሎ ለመምሰል ብቻ ወይም ደግሞ ከላይ ከላዩም ብቻ እንደዛ ሊሆን ይችላል የተቀበለው ነው የሚለው ሱብሃነላህ ወዘሀበ ባዕዱ ዑለማ ሌሎቹ ዑለማዊ ደግሞ ሄደዋል አሁን እንግዲህ የመጀመሪያውን የዑለማዎች ቀውል አሳለፈ የመጀመሪያው የዑለማዎች ቀውል ሰላት የተወሰው ያው ይከፍራል የሚለው ነው ያ በጣም ከማስረጃ አንጻር በጣም የከበደና ብዙ ማስረጃዎች ያሉት ነው ልክ እንዳየ ነው ይህ አሁን አሁን የጠቀስናቸው ማስረጃዎች በምንም መሰንቀልና መምታት አይቻልም። وذهب بعض العلماء ሌሎቹ ከፊል ዑለማዎች ደግሞ ሄዱ ኢላ አነ ታሪከ ሰላቲ ሰላት የተወሰው ይቁተሉ ሐደን ለሐድ ይገደላል አሉ። ሐድ ማለት ለቅጣት ላኩፍረን ለክህደት ሳይሆን አላሁ አክበር። ሰዓቱ ሄዷል። ነከናንተ እሺ፣ እችን ሐዲስ ልጨርስላችሁ። ፈዩቅተሉ ይገደላል፣ ወዩገሰሉ ይኸውላችሁ እንግዲህ እንዴት ሊያደርጉ ነው እነዚህ ዑለማዎች ደግሞ ምን ይገደላሉ። መገደሉ እንግዲህ ሁለቱም ዑለማዎች ጋር ይሄ ሰው ሊገደል ነው ሰላት በመተው ግን ሲገደል አገዳደሉ ይለያል። አንድ ጊዜ አንዱ ሰላት ባለመስገዱ እዚህ መስጊድ የተነሳ ፊትና ላይ ተናግረዋል። አንዱ ምንድነው ይገደላል ሲሉ ዑለማዎቹ ይገደላል ስንል በኩፍር ነው የሚገደለው። አሁን ያሳለፍናቸው በጣም ጠንካራ የሆነው መዝሀብ ከማስረጃ አንጻር ጠንካራ ነው ብለን ብናምነው ማለት ነው። ያው ሼኹም የረጀሁትና ይህ ሁሉ ማስረጃ ያየንለት ምንድነው የሚሉት ሰውየው ከፍሯል ይላል። መንበደለ ዲነሁ ፈቅቱሉሁ ነው ዲኑን የቀየረ ግደሉት ነው፣ ሙርተድ ነው። ሲገደል የሚገደለው ለሙስሊም መሪ ማለት ነው። ተሰጥቶ ሙስሊም መሪ ተመለስ ይለዋል። ያው ሰላት ሶስት ቀን ይሰጠዋል። ተመለስ ይለዋል። እዛ አይ አልሰግድም ካለ አልሰግድም ካለ ይገደላል። ሲገደል እንዴት ሆኖ ነው የሚገደለው? በመጀመሪያዎቹ አቋም ከሆነ ቅድም ካፊር ነው ብለን በጨረስነው የሁሉ ማስረጃ ባየነበት ከሆነ ይገደልና ሳይከፈን ሳይፋጠን ምን ሳይል ቅድም እንደተባለው እንደዛኛው ሰውዬ የት ይቀበራል? እዛ የሆነ ቦታ ተፈልጎለት ይሄን በሁለተኛው ቀውል በሁለተኛው ቀውል ደግሞ እነዚህ አይ አይከፍርም፣ ግን እምቢ ካለ ለቅጣት ይገደላል። ለቅጣት መገደሉን ሁለቱም እየተስማሙ እኮ ነው። ግን ሲገደል አንደኛው ተስፋ አለው ነው አኸራ ላይ አንደኛውስ አኸራ ላይ ተስፋ የለውም ከሙስሊሞች አይደለም እነዚህኛዎቹ ሁለተኛዎቹ እንዴት ነው የሚሉት ለሐድ ነው ለቅጣት ነው የሚገደለው እንጂ ለኩፍሩ አይደለም ከዛስ ከገደሉት በኋላ እነዚህ ዑለማዎች ምን ሊያደርጉ ነው እነዚህኛዎቹ እንደ ሙስሊም ያጥሉታል ይከፍኑታል የሙስሊም መቃብር ይቀብሩታል ይሄ ነው ሁለተኛው ቆሎ ማለት ነገር ግን ደካማ ነው ከምን አንጻር كما ترجعنا خير شي مت وذهب بعض العلماء كفي العلماء وشدوا الى ان تارك الصلاه في صلاه متو يقتل حدد لقذات ነው لا كفر لا كفر ሳይሆን فيقتلوا يجدلنا ويغسل يتطوال ويكفن يكفنال ويصلى عليه يسجدበታል ويدفنوا مع المسلمين كمسلمين ጋር ይቀበራል ويدعى له بالمغفرة الله ما صلى ይባላል በመጀመሪያዎቹ ዑለማዎች الله ما روي የለም يا اخي الله ما روي ይማረው زمنا ዝም ነው የሚባለው ስለሱ الناس ዝም እንርገመው ከተባለ ማን አስገድድህና ዝም ብለህ ተረግማለህ። እሱ ወደ አክራ ሄዷል። የሰራው ይበቀዋል እንኳን አንተ ጨምረህበት ማለት ነው። خير لقوله صلى الله عليه وسلم نبي صلى الله عليه وسلم سلالو من من شهد أن لا إله إلا الله وحده لا شريك له وأن محمد رسول الله عبده ورسوله لا إله إلا الله مسكر سو الله بك من ملكون نسو شريك دليل محمد يا الله باري يا الله مكتنيا عيسى يا الله باري يا الله مكتنيا وكلمته يا الله كلمة هونون የአላህ ቃል ማለት በአላህ ቃል የተፈጠረ ሁን በሚለው በአላህ ቃል አልቃሃ አላህ ስብሓን ተዓላ የጣላት ኢላ መርየመ ወደ መርየም ወሩሑ ሚንሁ ከአላህ ስብሓን ወተዓላ ሩሖች አንድ ሩሕ የሆነ ሩሑን ሚለው ከአላህ ስብሓን ወተዓላ ሩሖች አንድ ሩሕ ነው አላህ ከፈጠራቸው ሩሖች አንድ ሩሕ ነው ነገር ግን ለምንድን ነው እኛስ ታዲያ ሩሑን ሚንሁ ተብሎ ለምን አንድ ሰው ከኛ መካከል ለምን አይባልም ከተባለ ለተሽሪፍ ነው አላህ ስብሓን ወተዓላ እሱን የፈጠረበት መንገድ ለየት ስላለ ለዒሳ ክብር ተብሎ ሩሑ ሚንሁ ይባላል። ሩሑ ሚንሁ ይባላል። ነቢዩላህ አደምም ተብሏል። ሩሑ ሚንሁ ይሄ እንትን አይደለም ማለት ነው። በዒሳ ብቻ የተገደበ አይደለም። አላህ ስብሓነሁ ወተዓላ ከፈጠራቸው ሩሖች ውስጥ አንዱ ለማለት ነው። ሌላ ትርጉም የለው። ወልጀነቱ ጀነት ሐቁን ሐቅ ነው፣ ወናሩ ሐቁን እሳትም ሐቅ ነው ብሎ ያለ ሰው አድኸለሁ ላሁ ጀና አላህ ጀነት ያስገባዋል። አላማ ካነ ሚነል ዐመል ከስራ በሆነበትም ስራ ላይ ሆኖ ይላል። ጥፋትም ቢኖርበት ያው ተቀጥቶም ቢሆን ጀነት ይገባል። ምኑ ካለው ይላል ይሄ መሸሂድ አላ ኢላሃ ኢለላህ እነዚህን አምስት ነገሮች ካረጋገጠ ነው የሚለው። ፈዛሂሩ ሀደል ሐዲስ ይህ ሐዲስ ዛሂሩ አነሁ የድኹሉል ጀነተ ወኢን ለም ዩሰሊ ማለት ነው አሉ። እነማ እነዚህ ሁለተኛ አቋም ያላቸው ማለት ነው። ብቻ ብለው በዚህ አይነት ብለዋል። ኢንሻአላህ ታዩታላችሁ እስከ መጨረሻ በሚቀጥለው ጊዜ ያልቃል ብዬ ማለት ነው።